الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالقرآن وأرسل لنا أفضل الرسل بأصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهذه وبعد فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة وإذ قال موسى لقومه إن الله يأمركم أن تذبحوا بقرة الآية فلنبدأ من هناك وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هدوا قال أعوذ بالله أن أكون من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 منه الأنهار وإن منها لما وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله وما الله بغافل عما تعملون وما الله بغافل عما تعملون أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه ثم يحرفونه من بعد ما عقلوه وهم يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلا بعضهم إلى بعض قالوا قالوا أتحدثونهم بما فتح الله عليكم ليحاجوكم به عند ربكم أفلا تعقلون أولا يعلمون أن الله يعلم ما يسرون وما يعلنون العليم من الشيطان الرجيم بسم الله الرحمن الرحيم አላህ Subhanahu Wa Ta'ala ባለፉት አያቶች ስለ በኒ እስራኤሎች ጉዳይ በማንሳት يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين በሚለው በሁለት ቦታ በተከታታይ ስለ ቀደምት ወዳጅ የወዳጆቹ ልጆች ከፈር ስላፈነገጡ ወደ መስመሩ እንዲመለሱና አቋማቸውን እንዲያስተካክሉ እየጠየቀ ነበረ የመጣው በዛ ሂደት ላይ በተለያየ ጊዜ የተለያዩ ጥፋቶች እንደፈጸሙና አላህ ግን Subhanahu Wa Ta'ala እንደ ክፋትና እንደ ጥፋታቸው ሳጠፋ በትግስት ብዙ ጣውረዶችን እያለፉ እንደመጡ እየነገረ የመጨረሻው ድል ሲመጣ ደግሞ የመጨረሻ ጥሪ በማድረግ ቶሎ ወደ ፍቃድ ተመለሱ ካልሆነ ግን የመጨረሻው እድቀታችሁን ትወርቃላችሁ እያለ በማስጠንቀቅ ላይ ነው ያለው እና ቀደም ሲል ነቢዩላህ እብራሂም እንግዲህ ኸሊሉ ረህማን እንደሚታወቁት አበል የነብያት አባት በመባል ይታወቃሉ አብዛኛው ነብያት ከሳቸው ሀረጋ ይወጣምና ማን ነው ከሳቸው በኋላ የመጣው እና የእሳቸው ደግሞ በርካታ ነብዮች ወረደበት ዘር ሀረግ ያዕቁብ ናቸው ያዕቁብ ማለት የነ ነብዩላህ ዩሱፍ አባት ማለት ነው ያዕቁብ አላህ Subhanahu Wa Ta'ala እንግዲህ ዝርያቸውን የተባረከ አድርጎ ለማህደሽ ናቸው ከዛ በኋላ ለመጣ ነብያት ሁሉ ከእሳቸው ዘራ አይወጣም መሐመድ ብቻ ሲቀሩ አለይሂ ሰላቱ ወሰላም እና የመጨረሻውን እድል ለአጎቶቻችሁ ልጆች እሰጣለሁ የሚል በተውራት ተጽፎ ነበር። እስከዛ ድረስ እናንተ ትቀጥላላችሁ። በመጨረሻው ግን በሌሎቹ ማለት እንግዲህ ኢብራሂም የበኩር ልጃቸው እስማኤል ነው። ያዕቆብ የአንገፋይቱ ባለቤታቸው ልጅ ሲሆን ይሄኛው ያገልጋያቸው ነበሩ ማለት ነው እና ይህን ነገር የመጨረሻውን እድል በነካጁ ለእኛ ማጠቃለል ሲገባው ለምንድን ነው ለሌሎች አሳልፎ የሰጠው ከብራይም ዘር አልወጣም ግን በያዕቁብ ሀረግ ማለቅ አለበት የሚል አቋም ይዘው ይከራከራሉ ማለት ነው አላህ ደግሞ Subhanahu ወተላ እስካሁን እንደውም ለእናንተ የሰጠሁትን እድል ለማንም አልሰጠሁም ያ ሁሉ እድል ተሰጥቷቸው የመጨረሻ እድል ደግሞ ላጎታቸው ልጅ ሊሰጥ ምንድነው ችግሩ በማለት ብዙ ጊዜ ያው ቢያባበላቸውና ቢያግባባቸው ያስጠነቅቅና ቢዝትም ይሰማ አልፈለጉም ማለት ነው ያኔ አላህ Subhanahu Wa Ta'ala እነዚህ ሰዎች አውቆጠፍ በመሆናቸው ያላቸውን ክፋትና ተንኮል አጋልጦ ለመጨረሻው ኡመት ጥላት መሆናቸውን ማሳወቅ ነበረበት ማለት ነው በዛ መሰረት በዚህ በበቀራ ላይ እንግዲህ በጣም በሰፋ መልኩ ስለ ይሁዶች በደንብ ይገልጻል ማለት ነው ለምን እነዚህን ሰዎች አቋም ለውጥ አድርገዋል ትናንትና በምድር ላይ ወአን ፈضلتكم على ዓለሚን እንዳለው በመሬት ላይ በኒ እስራኤልን የሚያክል ወደ አላህ ቅርብ የሆነ ህዝብ አልነበረም ታሪካቸው የሚታወቀው በዛ ነው አሁንም በኒ እስራኤል የሆነ ሁሉ እንደዚህ ነውና ታሪካቸው ብሎ በዛ መልክ እንዳያቸው እነሱ ከነበሩበት አቋም ተለውጠዋል ትናንትና አላህ ወዳጅ የነበሩት ዛሬ አላህ ጥላት ሆነዋልና እንዲ ብለዋል ተወቋቸው ተጠንቀቋቸው ለማለት ነው ብዙ ጊዜ ደጋግሞ የሚወቅስና የሚኮንናቸው የተለያዩ ጀራኢማቸውን የሚያዳልጠው እነዚህ ሰዎች ወቋቸው ምክንያቱም የነ ኢብራሂም የነ ያዕቆብ የነ ኢስሐቅ የነ ዩሱፍ የነ ሙሳ ዘር ናቸው በሚል እንዳትታለሉ እነሱ ወደ አውሬነት ተለውጠዋልና ተጠንቀቋቸው ለማለት ነው ልክ ሸይጣን ላይ እንዳደረገው ማለት ነው ነሸጣን ለኩም አዱን ፈተፈዱሁ አዱዋ والله اعلم باعدائكم ይላል ነዝም ላይ በምድር ላይ አደገኛ ጥላት ካላችሁ ማን እንደሆነ ጌታ ያውቃል እነሱም አል ክታቦች ናቸው ይላል ማለት ነው እና በዚህ እንግዲህ ሙስሊሙ ባለማወቁ ነው እስካሁንም ብዙ ችግሮች እየደረሱበት ያለው ምክንያቱም በአለል ኪታብ ስም ጊዜ ይታለላል ማለት ለዚህ ሲል እንግዲህ ደጋግሞ አላህ Subhanahu Wa Ta'ala በተለያዩ አጋጣሚዎች የፈጸሟቸውን ስህተቶችና ስህተትም ደግሞ በእንደ ስህተት ሳያውቁ ሳይሆን ሁን ብለው በተንኮልና በደባ በእስላምና በሙስሊሙ ላይ የሚፈጽሙት ግፍ እስከ መጨረሻው የሚቀጥል መሆኑን ስለሚያት ያንን ነው መጠቆምና ማስጠንቀቅ የያዘው ማለት ነው እና ለእናንተ ብቻ ሳይሆን እስበርታቸውም ቢሆን ተቀብለናቸዋል የሚሉትን ነብያቶች እንደሚገባው ሆኖ እንዳልተቀበሉም ጭምር ማለት ነው የመጨረሻ ታላላቅና እውቅ ነብያቶች እንኳን ሲላኩላቸው ከነሱ ጋራ አተከራ ይፈጥሩ እንደነበረ ያስቸግሯቸው እንደነበረም ጭምር ይገልጽልናል ማለት ነው እንኳን እንደዛሬ ሽምጥጥ ብለው በካዱበት ጊዜ ይቅርና ሙስሊሞች ነን ታማኞች አገልጋዮች ነን እንኳ ባሉበት ጊዜ እነ ሙሳን የሚያህል ነቢይ ምን ያህል ሊያንጓጥጧቸውና ያስቸግሯቸው እንደነበረም ጭምር ያሳየናል ማለት ነው እና ከዛ ጋር የተያዘው ነብዩላህ ሙሳ ጋራ በአንድ ወቅት የፈጠሩትን አተካራ ነው ዛሬ የሚገልጥልን ያለው ወይ ቃለ ሙሳ እዝኩር ለሁም ያው قال በመጣ ቁጥር ሁሉ ግዜ اذكر የሚል ቃል ተገርባው እንዳለ ነገር ያለው በተደጋጋሚ እዝኩር ለሁም ያ ረሱለና ኢዝ ቃለ ሙሳ ማለት ነው እነዚህ በኒ እስራኤሎች እስራኤል ዝርያን ባዎች ነብዩላህ ሙሳ ባንዶት ወቅት ያላቸውን ነገር እስቲ አሁን ላሉት ይሁዶችና ላንተም ተከታዮች ጭምር አውሳላቸው ንገራቸው ማለት ነው እነሱም ምን ያህል እንግዲህ መጥፎዎች መሆናቸውን ረስተው ከሆነ አስታውሳቸው ያንተም ተከታዮች ደግሞ እነማን እንደሆኑ እንዲያውቋቸው እስቲ ይህን ታሪክ ንገራቸው ለሰው ልጆች አውሳላቸው ይላል ምን አሉ ለሙሳ ነብዩላህ ሙሳ ለነዚህ ህዝቦች ምን አሉ በዛ ወቅት ان الله يأمركم ان تذبحوا بقره አላህ Subhanahu Wa Ta'ala አንዲት ላም እንድታርዱ አዟቸዋልና ባጋጠማችሁ ችግር መፍትሄ ታገኙ ዘንድ አንድ ተላመረዱ ብሎ መከራቸው ነብዩላህ ሙሳ ይላል ራሳቸው ባነሱ ጥያቄ ነው ደግሞ የሆነ ችግር አጋጠመንና ምን ትመክረናለህ ሲሏቸው ሙሳ በመልሱ ነው ይህን የሚሉት ማለት ነው እና ለዚህ ችግር መፍትሄ ለማገኝ ከፈለጋችሁ ጌታ እንደነገረኝ አንድ ሰላም እረዱ ብሏቸዋል እሷን አርዳችሁ በሱጋዋ ያን ነገር ስትመጡት መፍትሄ ይመጣል ብሎ ነገራቸው ይላል እንግዲህ ከጌታቸው ተቀብለው ነው ደግሞ ሙሳ ዝም ብለው የራሳቸውን ራእይ ሐሳብ አይደለም የተናገሩት ማለት ነው ያነ ምናሉ የተባሉትን ነገር እንግዲህ ቅንነት ቢኖራቸው ወዳውኑ የፊታቸው ያገኙትን ላም ቢያርዱ ችግሩ በቀላሉ ያልቅ ነበረ ግን ጭቅጭቅ ስለሚወዱና ውድያ ተካራ ስለሚፈልጉ እንደገና ሙሳን ታመናጭቷቸው ጀመር የሆነ ያልሆነ ጥያቄ እያቀረቡ ማለት ነው እንግዲህ በቀራ አላቸው አየ በቀራ ተፈልገው ላም የምትባል ነገር ለማንኛውም ዋሶፋ ሳያስፈልግ አንድ ረዱ ችግራቸው ይፈታል ተብሎ ተነገራቸው ማለት ነው እነሱ ግን ምን አሉ ቃሉ አተተፈዱና ሁዙዋ በመቀለጃ አድርገህ ያዝከን እንዴ አሏቸው ሙሳ ከለሙላህ ማለት ነው መሳለቂያ ታደርገናለህ እንዴ ሰው ጥያቄ ጠይቆ ጥያቄ የሚጠይቀው ሰው መቼም ለማያውቀውን ነገር ነው አዋቂ ዘንድ ሄዶ የሚጠይቀው ስለዚህ አዋቂ ደግሞ ይሄ በጃቸዋል ብሎ ከነገረ ውሽ ሞክራለሁ ማለት አለብህ እንጂ ብትጠራጠር እንኳን እርግጠኛ ሆነ መቀለጃ ደረሰ እንዴ ትላለህ እንደ መልስ ይሰጥል መቀለጃ መሆኑን እንዴት አወቁት ሙሩአ የሚባል ነገር ለሰው ልጅ ክብር የሚባል ነገር አይሰጡም ማለት ነው ላመኑበት ነብይ እንኳን ወታደራቸው ነብዮች ምን ያረጋቸው ነው ላመኑበት እንደዚህ ሲሉ አፈጠሩና ሆዘዋ ሁዙ አንዲ ሱፍሪያ መቀለጃ አድርገህ ያዝከን እንዴ እና ቸግሮ በቁም ነገር እያማከርን አንተ ከብረድ ትለናለህ ከብት ማረድ ነው የኛ ጉዳይ ምን አገናኘው እሺ ለምን ታወቁ ለምን ነው የሚጠይቁት እሺ አልገባንም አስረዳን ማለት አንድ ጉዳይ ነው ግን እነሱ እርግጠኛ ሆነው መጠለጃ አድርገው ያዝከን እንዴ ይሏቸዋል ነው ማለት ነው ሙሳ ደግሞ ምን አሉ قال اعوذ ቢላህ ان اكون من الجاهلين እና አሁን እናንተ በቁም ነገር መጣችሁ ችግር አጋጥሞናልና መስፈልግልን ብላችሁ እንደጠየቃችሁ አስታውሳለሁ ያን ነገር ደግሞ ጌታዬን ጠይቄ የሰጠኝን መልስ ነው የሰጠኋችሁ በእሱ ስሰጣችሁ መቀለጃ አድርገህ ያስተን መሳለቂያ አደረግከን ትሉኛላችሁ ቁም ነገር ሲጠይቁት ያልሆነ ዋዛ ፈዛዛ የሚናገር ሰው ባለጌ ነው ጃይል ነው ስለዚህ እኔ ደግሞ ጃይል እንዳልሆን በጌታ የተጠበቃለሁ አሻ በዚህ ነገር እኔ ሀሳቡም የለኝም አሉ ማለት ነው ከምን ተነሳችሁ ነው መቀለጃ አደረግከን የምትሉ የሸገረ ሰው መጥቶ እንትን ሲጠይቅህ ከቻልክ መስጊድ ትሰጣለህ ካልቻልክ አላውቅም ትላለህ እንጂ እንደገና መቀለጃ ማድረግ በእኔ ደረጃ ቀርቶ ማንም ሰው ይህን ካደረገ ብልግና ነው እና እኔ ደግሞ ከባለጌዎች እንዳልሆን በጌታ ይጠበቃለሁ ይህን ነገር በጣም የምጠላው ነገር ነውና አላህ በእኔ ላይ እንደማያመጣው ተስፋ አደርጋለሁ ብለው መለሱላቸው ማለት ነው ይህም ይበቃ ነበር እንግዲህ ከዚህ ቢማሩ አይቅርታ እና ዝም ብለን አፋችን ተሳስቶ ነው እንትን ያልነው ስላልገባን ብቻ ነው ያስረዱን ማለት ነበረባቸው አሁንም ይቀጥላል ተካራው ማለት ነው ምናሉ ቃሉ ድዑ ለና ረበከ ይበይን ለና ማሂ አሉ እሺ ይቺ ልትታረድ የተፈለገችው ላ ምን አይነት ከብት እንደሆነች እንዲገልጽልን ጠይቀው ማብራሪያው ነው እሺ የምትቃረላም ከለሯ ቀይ ነጭ ሆነ ጥቁር ሆነ ምንድነው ልዩነቱ ዋናው ታርዳ በዛ በስጋዋ ያ የሚፈለገው ነገር እንዲወጣ ነው ተፈለገው የቆዳዋ መልክ ምንድነው የሚያመጣው ነገር ወይስ ባህሪዋ የደረጃዋ አሁን መጠኗን ነው የሚጠይቁት ላም እየተባለ ላም የታወቀ ነው አይደል እሱ ግን ትንሽ ናት ጥጃ ናት ገና ወይም ትልቅ አሮጊት ናት ወይ መካከለኛ ናት ሲባላለው እኮ ላም ሲባላል ስለዚህ ይህንን ማብራር አለብን ለምን ነው እናጅሬ እንደ እንዳያደጋግማቸው ለመጠንቀቅ ነው ማሳፋውን አሟልተው መመዘኛው ተተሟላ በአንድ ጊዜ ለመገላገል ብለው ነው ግን ዝም ብለን ካረር አይ እንደ አይነት ነገር ጎሏታል እኮ ይቻል ነበረችም ብሎ እንዳያደጋግማቸው ሊጠነቀቁ ነው ማለት ነው ግን አክስ ነው አላህ ጋር ፉክክር መግጠም ምን ያህል እንግዲህ አደጋ ነው የፈሩት ነገር እየባሰ ሊመጣ ነው እነሱ ግን ሊጠነቀቁ ነው የሚያደርጉት እና ምን አሉ ادعوا لنا ربك ما يسال لنا ربك ማለት ጌታን ጠይቅልን ይህ አባባል ራስ ትክክል ነው ጌታ የሙሳ ብቻ ተደረገ ጌታችን አይልም ረበና ለምን አይልም ادعوا لنا ربك ይሏቸዋል የሙሳ ጌታ ብቻ ነው ጌታችንን ማለት እንኳን ተጠይፈዋል ማለት ነው ይሽታልከ ጌታን ጠይቅልን ይበይልና እንዲገልጥልን ይወድህልና ማለት ነው ማሂ ይቺ እንድናርጋት ያልተስከላ ምን አይነት ጥፍ እንደሆነች የበለጠ ማብራሪያ ይሰጠን አሉ ይሽ አሉና እንደፈረደባቸው ሙሳ አሁንም ጌታቸውን ጠይቁ ማብራሪያ ብዙ ጥያቄ ማለት ነው ጌታ ነገራቸው ግን ሳያውቁት ወደ አደጋ እየወሰዳቸው ሄደ ተቀይሟቸዋልና ማለት ነው لو عملوا الى اي بقره لكفتهم ولكن شددوا فشدد الله عليهم الى عبد الله بن عباس መጀመሪያ ላምረዱ ሲባሉ ያገኘቱን ከብት ቢያርዱ ተገላግለው ነበር ግን ራሳቸው ያከረሩ መጡ አላህ ደግሞ የበለጠ አከረረባቸውና አልጠበቁት ማጡት ጀመራቸው ይላል እና ይህች ከብት ምን እንደሆነ ጠይቅልን አሉ ሙሳም በመልሱ ኢነሁ ጌታዬ አሉ ነብላ ማለታቸው ነው የቁል ይላል ስለ እሷ ማብራሪያ إنها ይህች እንዲታርዷት የምትፈለገው ላም በቀረቱን ላፋሪጡን ወላዲክ እድሜ የገፋች የገነገነች አይደለችም አሉ ታሪክ ማለት مسنة ማለት ነው ያረጀች ላም ولا بكر ወይም ደግሞ ገና ጥጃ ለጋ የሆነችም አይደለችም አሉ ግራውሳ አዋሩ በነዳልክ ነሶብ በነዳልክ ከዚህ መካከል መካከል እድሜ ላይ ነው ያለችው ጀነትም አድጋለች ይደር ሆናለች ማለት ነው ለመውለድ የደረሰች ናት ከዚህ ደግሞ አልገፋችም አሮጌም አይደለችም የራሱ በቂ ማብራሪያ ነው እንግዲህ ላም የሚለው ራሱ እና እናመለክተው ይሄንን ነው ይህንን በሚለዋቸው ጊዜ አሁንስ የት ይቆማሉ ወላ ዲክሩን አዋኑ በነዳሊከ ማለት متوسط بين ذلك በዚህ መካከል ነው እድሜዋ ተፈአሉ ማ ተመሩን ወላ ተማሩ ስለዚህ ያው አስፈላጊው ማብራሪያ ተሰጥቷቸዋል አሁን የምትታዘዙትን ነገር ቶሎ ብላችሁ መስራት አለባችሁ እንጂ ክርክር አታራዝሙ አሏቸው ክርክር ካራዘማችሁ ችግር ይመጣባችኋል ብለው ጠቆሟቸው ማለት ነው ምትሰን የምትታዘዙትን ነገር ዝም ብላችሁ ፈጠን ብላችሁ ከሰራችሁ ችግራችሁ በቀላሉ ይፈታል ግን የማንዛዛትና የመጨቃጨቅ ሁኔታ ካመጣችሁ እናንተ ጥንቃቄ ያደረግን ቢመስላችሁ ያላሰባችሁ ችግር ላይ ትገባላችሁና ቶሎ ብላችሁ ብቻ አድርጉት አሏቸው ማለት ነው ይህም በቂ ነበር ግን ማን ይሰማል ቃሉ ለና ረበካሉ አሁንም ቢሆን ጌታን ጠይቅልን አሉ በተጨማሪ ማለው ማለውኑሃ ይቺ ላም መልኳ ከለሯ ምን እንደሚመስል ይግለጽልና ይሁንላችሁ መልክ የሚታረድከው ተታረደ ወደ ወዲያው ተልጦ ይወድቃል ጉዳዩ ያለው ስጋው ላይ ነው ግን እነሱ መልኩ ታልተወሰነ አናርጅም ብሎ ይከራከራሉ ማለት ነው መልኳ ምን ይመስላል ቃል ያኔ ሙሳ ኢነሁ ጌታዬ አሉ ነው የሚለው ሁሉም ቦታ ኢነላህ ማለት ነው ተበዶ ተተክቶ ጌታዬ የቁል ስለዚህም ጥያቄ መልስ እንደሚከተለው ይላል አሉ ኢነሃ ይህች እንድታርዷት የታዘዛችኋት ላም በቀረቱን ሶፍራ ችግር የለውም ማብራሪያ መስጠት አያቅተንም እና መልኳ ቢጫ ናት አሉ ቢጫ ነው መልኳ ታጭ ውሃ ቢጫነቷ ደግሞ በጣም የደመቀ እንዲሁ ዝም ብሎ ተራ ቢጫ ሳትሆን ልክ እንደ ፀሐይ ጨረር የሚበራ ነው በጣም ቢጫ ሲሆን የከብቶች ጠጉር ልክ የፀሐይ ጨረር ከሱ የሚመነጭ መስላል ይባላል ያንጸባርቃል ደማቅ የሆነች ቢጫ ጠጉር ያላት ይሄ ደግሞ አይነት ከለር በከብቶች ላይ በቀንድ ከብቶች ላይ በጣም ብርቅ ነው አይገኝም አሁን ግን እየተፋ መጣ ማለት ነው እንትኑ ክራይቴሪያው እየከረረ መጣ ምሪ ብዙ ጊዜ የሚገኘው ጥቁር ከብ፣ ቀይ ከብት ወይም ብራቡሬ በሽ ነው በየቦታው ግን ለቃለ ፀሐይ ጠረር የመሰለ ከብት በጣም አይገኝም የፈለገው ብዙ ያለ ፋህል ለማግኘት ማለት ነው ይሄ በጣም ደማቅ የሆነ ቢጫ ጠጉር ያላት ናት ተራ ቢጫም አይደለም ማለት ነው ተስሩና ዚሪ ቢጫነቷ በጣም ከመድመቁ የተነሳ ተመልካቾችን ታስደስታለች ታያ ሰው ሁሉ ከፀሐይ ጨረር መስሎ ደጻው ጋራ ጠጉሯ ሲጋጭ የፀሐይ ጨረር ራሱ ከሷ የሚፈልቅ ይመስላል ያን የመሰለች መሆን አለባት ተብሏል አሉ ሁርና ዝርዕን ተመልካቾችን የምታስደስት ቢጫ ከብት በጣም ደስ ይላል በበለጠ ደግሞ ቢጫነቱ ወጥ ከሆነ ሌላ ጥጉር መካከል ካልገባበት ማለት ነው ይህም ተብሎ አልበቃቸውም ባሉ ዘውለና ረበክ አሁንም ጌታን ጠይቅ አሏቸው ጉበይለና ማሂ አሁን ደግሞ ሞያዋ የባሰው ላይላ የሚታረድ ከብት የእርሻ ከብት ነው ምናምን ምን ያስፈልጋል እና ሙያዋ ምን እንደሆነች ይግለጽልን በእርሻ ቢሆን ኑሮ ያው ለእርሻ ጠንታለች ወይ ተንኮላኩላለች ይባላል አሁን ግን ልትታረር ነው ከደቂቃ በኋላ እነሱ ግን መልኳ ብቻ ሳይሆን ሙያዋም ጭምር መታወቅ አለበት ምክንያቱም ነገ ተታረደች በኋላ የቀን ገብቶ ያልኳችሁ እንዲህ አይነት ሙያ ያላት ነበር መሆን ያለበት እናንተ ግን የዛ አይነት ነው ሙያ ብሎ ያፈርሳል ብለው ነው የሚፈሩት ማለት ነው እንል በቀራ ተሻባህ አለና ምንም አብራሪያ ብትሰጥ ይላም የሚለው ቃል ጥቅል ነውና ቢሽት አለበት አሁንም አሉ ተመሳሰለብን የምላም ነው የምላም ቢጫም ሆኖ የተለያየ ደረጃ ሊኖረው ይችላል የተለያየ ባህሪ ሊኖረው ይችላል እሱንም አሁን ተጨማሪ ማብራሪያ ያስፈልገናል ይሏቸዋል ማለት ነው ወኢና ኢንሻአላህ ለሙህተዱን አሁን ትንሽ ሻል ያለ ሰላማዊ ቃል ተናገሩ እና ራሰ ሞራላቸው እንትና ህሌናቸው ወቀሳቸው ሙሳን ይሄን ያልማድረቃቸው ራሰ ተሰማቸውና ይቅርታ አድርግልን ብቻ ቅር እንዳይላባቸው ማለት አላህ ካለ የተባለውን ነገር ለማድረግ እየጣርን እየሞከርን ያለነው ግዴለም ታገሰን ግን ይህን ማብራሪያ አሁንም ተጨማሪ ጠይቅልን ይሏቸዋል ማለት ይችን ባይሉ ኑሮ ግን እስከ መጨረሻው የበለጠ እየከፋ ይሄድ ነበር ኢንሻአላህ ማለት አንድ ነገር ስታጥል ጥሩ ነው መፍትሄ መጣል ማለት ነው ወደ አላህ ተወኩል ስለምትሆን ይችን በማለታቸው ነው በተወሰነ ደረጃም ሊገላገሉ የቻሉት ችምባይሉ ግን የባሰ ማጥፍ ነበር የሚገቡት ይላሉ ረሱል አለይሂ ሰላቱ ወሰለም እና አሁንም እንግዲህ ቀጣው ምን እንደሚሆን ዝርዝር ሁኔታውን እንመለስበታለን ከአስታረፍት በኋላ ወሰለላሁ ዐለ ዐለ ነብይ ወላሊካ بسم الله الحمد لله والصلاة والسلام على رسول الله كما تملسنال እና እስራኤላውያን በወትሮው ጊዜ እንኳን እነሱ እጅግ የሚያከብሯቸውና የሚኮሩባቸውን ነብያቶች በምን መልክ ያንከለክሏቸው እንደነበረ ለናሙና ነው አላህ እየገለጸልን ያለው ሙሳ ጋራ የነበራቸው አላቃ ምን እንደሚመስል በምን ደረጃ እንደሚያናግሯቸው ማለት ነው እና ቃሉ ዶለና ረበከ ይበይልና ማሄ አሁንም ጌታን ይህች የምትታረደው ላም ምን አይነት ሙያ እንዳላትን ጭምር እንዲገልጽልን ማብራሪያ ጠይቅልን አሏቸው እና በቀረ ተሻባ አለና ይሄ ከብት የሚባለው ቃል ጥቅል ስለሆነ ብዙ ነገር ስለሚያካትት በእኛ ላይ ተመሳስሮብናል ብጅታ ፈጥሮብናልና ተጨማሪ ሙያዋንም ጭምር ይገለጥልን አሉ ወይና ኢንሻአላህ ለሞተዱን እኛ አላህ ከፈቃዱ ከሆነ ወደሚፈለገው አቅጣጫ እንመራለንና ያ ተገቢውንና በቂ የሆነ መረጃ ከያዝን በኋላ ማድረግ ስለምንፈልግ ነው እንደዚህ የምናደርገው ከማለት ጠየቁ ማለት ነው አሁንም ሙሳ በመቀጠል ቃል አሉ ኢነሁ ጌታዬ የቁል ይላል ስለዚህ ጥያቄ መልስ እና ያቺ እንድታርዷት የተፈለገችው ከብት በቀረቱ ላዘሩር ቱፊሩ الارض መሬትን በማረስ ላይ ያልተገራች ሆነች ላም አሉ ወርሻ ከብት አይደለችም ማለት ነው እንግዲህ በባህላቸው በላምም በበሬም ያርሱ ነበር ከብቶች በሙሉ የእርሻ መሳሪያ ነበሩ ማለት ነው እና በሀገራችን ብዙ ጊዜ ታልቸገረ በስተቀር ወንዱ ብቻ ነው ለእርሻ የምንጠቀመው አይደል እነሱ ግን ሴቶችንም ጭምር ያርሱባቸው ነበረ ማለት ነው ስለዚህ ይህች ላም በእርሻ ስራ ላይ ያልተገራች ላም ናት የተከበረች ያው የወተት ላም ማለት ነው ተሽሩል አርዶ ማለት ተሽቁል አርዶ መሬት የሚታረስባት አይደለችም ከግብርና ሙያ የምትሰማራ አይደለችም ወላ ተስቅል ሐርስ ወይም ደግሞ አዝመራን የምታጠጣም አይደለችም እንደገና ደግሞ የውሃ መቅጃም ያረጓቸው ነበረ የከብት አገልግሎት በተለያየ መልኩ በተለያየ ሀገር የተለያየ መልክ አለው አንዳንድ ሀገር ልክ እንደ ፈረስ ዛሬ ያስጎትቷቸዋል ከብቶችን ማለት እንደ በሬ ጠምደው አንዳንድ ሀገር ደግሞ ያው ለርሻ በብዙ ሀገር የታወቁ ናቸው እነሱ ማለት ነው አንዳንድ ጊዜ ደግሞ እንጨትም ጭምር ጭነው የሚወስዱባቸው ጊዜ አለ ማለት ነው እና አላህ ለሰው ልጆች አገልግሎት ስለፈጠራቸው ሁሉም እንግዲህ ያስፈልገኛል ባለው መልክ ያሰልፋቸዋል አሁን ታዲያ በአንደኛ በእርሻ ሙያ የተሰማራች አይደለችም እንደገና ደግሞ ውሃ ተጭና በውሃ ያው እንደ ጋሪ እየጎተተች አዝመራ ወይም አትክልት ማጠጫም አይደለችም የጋሪ ከብትም አይደለችም ማለታቸው ነው ሙሰለመቱ ላሸተፊያ ሙሰለመቱ ምን ኩል عيب እንደገና ደግሞ እንከን የለባትም ነውር የለባትም ዲከርቶች በተለያየ መልኩ ወይ እግረ ሰባራ ትሆናለች ወይ ጆሮ ቆራጣ ትሆናለች ወይ አይነ የጠፋ ትሆናለች ወይ ቀንዷ ደላሳ ይሆናል የተለያየ ምልክት ይኖራታል ማለት ነው ልዩ ምልክት የላትም እንከን የላትም عيب የሌላት normal ወጥ የሆነች ናት ማለት ነው አሁንም በጨመረ ቁጥር ያው የተለያዩ ነገሮችን እያወጣ ከብቷ በቀላሉ እንዳትገኝ እያደረገ ነው ማለት ነው لا شية فيها ማለት ላ ለውነ ይخالف ሙዕዘመ ለውኒሃ ዋናውን ከለሯን የሚጣረር ሌላ መልክ ያለው ጸጉር የላትም ካንተሽ እንግዲህ የተለያየ ጠጉር ይኖራቸዋል ግን ወይ ድሮ አካባቢ ወይ ጅራቱ አካባቢ የተወሰነች ሌላ ተጨማሪ ጠጉር ትመጣለች እንደዛን የላትም በሙሉ ተግር ጥፍሯ አስተራቅ ጸጉሯ አንድ ባንድ አንድ አይነት ጠጉር ቢጫ ደማቅ ብቻ ነው አላቸው ማለት ነው እንግዲህ አንድ ሁለት ጠጉር እንኳን ሌላ ቢገኝ ጥራጥሬው ስላልሞላ ውድቅ እንዲሆን ነው ማለት ነው የተለየ ጠጉር የላትም አንድ ወጥ ጠጉር ነው ያላት አቻማ ላሸተ ማለት ላ አላመተ ይኻሊፈ ዋና መልኳን የሚለው የሚበርዝ ልዩ ምልክት የላትም ብለው እንግዲህ የተነሳውን ጥያቄ ሁሉ እስከ መጨረሻው ድረስ ሲመልሱላቸው ምናሉ ቃሉ الان جئت بالحق አሁን በቃ ተጨባጭ ሆነ በቂ መረጃ ሰጠናል ይህ አባባል ትክክል ነው የአላህ ነብይ ምን ያህል እነሱ ጋር እየደረቁ እስካሁን ሀቅ አልነበረም የሚናገሩት ማለት ነው አሁን ገና ሀቁና መጣው ሀቅ አሁን ነው ሀቁ በአጥጋቢው መረጃ የመጣው ማለታቸው ነው እስካሁን ግን ያው እየቆነጣጠልክ ነው ያለው አጥጋቢ አልነበረም አሁንም ጥሩ ከተስማሙ በዚህም ምንም አይደለም እና ተጨባጭና በቂ የሆነውን መረጃ አሁን አመጣው አሏቸው እሺ እንግዲህ تنفيذ ያንን ፈልጎ ተግባራዊ ማድረግ ነው የቀረው የሙሳ ስራ አለ እንግዲህ በምንም ታግለው ሰዎቹን ክራይተሪያውን አሟልቷል በቃን ወደው እስከሚጠሉ ድረስ ማብራሪያ ሰጧቸው በቃ አንተ አሁን በቂ መረጃ ሰጥተናል እሷን ፈልገን ማድረግ ብቻ ነው አሉ ማለት ነው ፈደበሁሃ እና ያው ፍለጋውን ተያያዙት እዛ በክራይተሪያው መሰረት እንግዲህ በያገሩ ቡድን ቡድን አድርገው ላኩና የአይነት ሙአሰፋ የምታሟላላም የት ነው ያለችው እያሉ በየሊያቅታቸው አሰሳ ጀመሩ ማለት ነው እና ከብዙ ድካምና ውጣውረድ በኋላ አንድ ቦታ አገኟትና አረዱ ይላል ባጭሩ ማለት ነው ግን ዝርዝሩ ብዙ ፈተና ውጣውረድ ያጋጥማቸዋል ወማ ካዱ የፈአሉን እና ይህችላም ደግሞ ስትታረድ እነሱ በቀላሉ ቀደም ሲል የነበረውን ችግር መፍትሄ ታመጣለይ ብለው ነበር በተስፋ የሚፈልጓል ግን በተቃራኒው የምታስከትለው መዘዝ ቢያውቁ ኑሮ ያርዱ ባልቀረቡ ነበር ይላል አረዱን ያርዷታል የመጀመሪያው ጥያቄ መፍትሄ ትሰጣለች ግን አላህ በዚህ በጭቅጭቃቸውና ሙሳም በማመናጨቃቸው ተቀይሞ ሌላ ያላሰቡት ችግር አብራም እያመጣባቸው ነው ማለት ያን መዘዝ ከወዲሁ ቢያውቁ ኑሮ ያ ነገር እንዳይደርስባቸው ሲሉ ሊያርዷት አይቀርቡም ነበር ይላል ማለት ነው ግን አላወቁምና ያው ተብዙ ታውረድ በኋላ ላሚቱን አግኝተው አረዷት ይላል ይህ ምንድነው ያጋጠማቸው ወደሚለው ስንመጣ እንደገና ታሪኩን ያው ዘርዘር ማድረግ ያስፈልጋል ኢማሙ ጠበሪና ሌሎችም በርካታ ነብያት ሶ የተፍሲር ኪታቦች እንደተነተኑት አንዳንዶቹ በጣም ያሰፉታል አንዳንዶቹ ደግሞ በመጠው ጠቅለል አድርገው አንዳንዶቹ ቀንጨብ አድርገው ይናገሩታል ታሪኩን ማለት ነው እና አሁን በመጠኑ እንጠቅለል ባለ መልኩ እንድነበረ ጉዳዩ መጀመሪያ በበኒ እስራኤል መካከል አንድ ከበርቲ ሰው ነበር ባለጠጋ ሰው ነበረ ብዙ ንብረት ያለው ማለት ነው እና ልጅ የለውም መካን ብዙ ንብረት አለው የታወቀ ሀብታም ነው እንደገና ስፍታም ነው አንድ ነገር አላህ ያሸክሞታል ገንዘብ አንዲት ነገር አይነጥቀውም ከጁ ለዘመድ ለወዳጅ ለጎረቤት የሚባል ነገር ሳይረሳት ብሎት እና ያደርግ ሰው ነበር ደግሞ ረጅም እድሜ ሰጠው ገንዘቡ ተከምሯል እኔው ማሻአላ ያለው የቅርብ ዘመድ የሚባል አንድ የወንድሙ ልጅ ነው ሷጎቱ የሚሆንለት ማለት ነው ይሄ የወንድም ልጅ ደግሞ ምርጥ ደሃ ነው አንድ ነገር ሰው የሚቀምሰው የሌለው ማለት ነው እንግዲህ ያን መሰለ በሀገር የታወቀና የተደነቀ ሀብታም አጎት ያለው ሰው ምን ይሆን ነበር እዛ ንብረት ተጠቃሚ ሊሆን ይችል ነበር ማለት ነው ሌላ ዘመድ የለው ልጆች አሉት ምን የሉት ያ ወንድሙ ልጅ እንደ ልጅ አድርጎ አንከባክቦ ያሳድገውና ሊረዳው ይጠበቅ ነበረ ማለት ነው ግን ሰው ያልታደለምና ይሄን ያረጋል አልቻለም ይሄን ልጅ ጣልቁት እንደውም ይተናኮለኛል ምናምን እያለ ይጠራዋል ጭራሽ እንዲቀርበውም አይፈልግም ይሄ ደግሞ ችግር እየጠበሰው በየጊዜው ይህን ሰውዬ ቢያስጋዝነው ቢለምነው ምንም የሚሰማው ነገር የለም ምናምን ብሎ ሰድቦ ያባርረዋል አሁን ምን ይሻለኛል ሌላም ሰው ሄዶ ሲለምን አጎታ አይረዳም እንደ ይሉታል እንደውም ሌላ ሰው እንዳይጠቀም እንቅፋት ሆነበት ሌላ ሰው እንኳን ላላ ብሎ እንዳይረዳው ማለት ነው እንደ ገሌ ወንድ አጎቱ ነው ደግሞ እንደዚህ ትላለህ እንደ ይሉታል በጣም ትግስት እየተሟጠጠ መጣ ይሞትልኝ ይሆናል እድሜው ተገባዷል ሲሞት ደግሞ ሌላ ቅርብ ዘመድ ስለሌለ እኔ ወርሰዋለሁ እያለ ደግሞ በተስፋ ይዋኛል እሱ ሰው ግን አይሞትም አይጣመም እንኳን ሊሞት ሰውየው በጣም እንግዲህ ተስፋው እየመነመነ ሄደ ማለት ነው ከዛ አዲስ እንግዲህ ተፍኪር ማድረግ ጀመረ ይሄ ሰውዬ በፍቃዱ የማይሞት ከሆነ አንድ ነገር ማድረግ አለብኝ አላ እቅዱን አወጣ አስተካከለ ይህን በዛ በቤቱ በንብረቱ ሞቶ ከተገኘ አቅራቢያ ዘመድ እሱ ነውና ተብዬ ጠረጠራለሁ አለና በማይጠረጠርበት መልኩ እቅዱን አውጥቶ እንደሚባለው ነጋዴዎች ሸቀጥ ገዝተው በሚመጡ ጊዜ ድሆች የሰፈር ወጣቶች ሽጡ ሸርችራ ሽጡ አከፋፍሉ እየተባሉ ይሰጣሉ ግን ያንንም የሚሰጡት ታማኝ የሆኑና ተያያላቸው ሰዎች ናቸው እንብሎ ከሆነ ይዞ ይጠፋል ተብሎ አይሰጠውም ማለት ነው እንደዛም እንግዲህ ወጣቶች አንዳንድ ነጋዴዎች የዱብ ዕቃ እየወሰዱ እየሸጡ ይጠቀማሉ የተወሰነ ነገር እንደዛም ሲጠይቁ አንተ ማን ተያዣለህ አንተ ተያዥልታል ማለት መጣና አጎቴ እንተ ያው አትረዳኝም አሁን ደግሞ ያው ጓደኞቼ ያላቸው ሂደው ከነገሌ ከገንጥራ ሸቀጥ እየወሰዱ እየቸረቸሩ ጥቅም እያገኙ ነው ቢያንስ ዋስ እንኳን ብትሆነ ብሎ ጠየቀው ይህ ጊዜ አላህ እንግዲህ ወቅቷ ደርሳለችና ከሱ እሺ ማለት አይጠበቅም ነበር አይ ይቻላል ምንም ችግር የለም ማለትና ነጋዴዎቹ ጋር ሄዶ ይሄ እኔ ወንድም ነው ምንም ችግር የለም በሱ በኩል የሚመጣው እኔ ኃላፊ ነኝ ብሎ ያችን ቃል ተናግሮለት ሲመለስ በሰፈር ውስጥ በጨለማ ሰዓት ነው አሁን ሰዓት ነው ያሉት ምናም ብሎ አዋቅ ወስደታል ጨለማ ለብሶ በዛ በሌላ ሰፈር ውስጥ ሲያልፍ ጣብቃ ቦታ ላይ አንገቱን ይልና ይደፋዋል ማለት ነው ከሌሎች ሰዎች ሰፈር ውስጥ ከዛ ማንም ሰው አላየውም ገሎት እሱ መጥቶ ሰፈር በሰላም አደረ ጧት በማልዳ ተነሳና እየየው መጮ ጀመረ ማለት ነው ምንድነው አጎቴ ጠፋል የሆነ ነገር አለ አፋልኩኝ ሰፈሩን ሰው ሁሉም ደንግጦ ሲል የትንደጣለው ያቃል ወደ ዘለ ሰፈር ሄዳለሁ ብሎ ነበረ እያለ ወደዛ ቦታ ይዞ ሄዳል ማለት ከዛ አንዱ ምስኪን በር ላይ ድፍት ብሎ ሲገኝ ይኸው የዛ ሰፈር ሰዎች ናቸው አጎቴን የገደሉት ይያዙልኝ አፈርሳታ ይባላል ማለት ነው ያ ህዝቡ ተጠራ ሰዎች ያውቁት ነገር የለም እነሱ ተኝተው እያሉ ነው ሰርጌታ የተገደለው እኛና ቅም ብትሉ እንደ እንዴት አድርጎ ሰፈራቸው ላይ ሰውንም ያህል ነገር ሲሞት እንደታጣቁ አታቁም በልዳችሁ ታወጣላችሁ ብሎ ያባለ ስልጣን መጥቶ ያዋክባቸዋል ማለት ነው እዛ ቢታወዝ ቢሰለል ቢመረመር ምንም ፍንጭ አልተገኘም ማንም ሰው አይደል የለምና ማለት ነው በመጨረሻ እነሱ እንግዲህ የራሱን ወገኖች ይዞ አካከ ዘራፍ ይላል ይኸው ቢተፈኝ በራቸው ላይ ተገኝቷል በቃ አለው። እያለ ይጮሃል እነሱ ደግሞ እኛ አይተን አናቅም ዳይነት ነገር ስለሱ የምናውቀው ነገር የለም ሲባል ወደ ብሔረሰብ ግጭት ተሸጋገረ ማለት ነው እንግዲህ መጥፎ ወንጀል አልሆነ ቦታ ላይ ሲፈጸም ከግለሰቦች የተጀመረ ወደ ብሔረሰቦች ከዛም ወደ ህዝብ ነው የሚገባው ማለት ነው እና አሁን እሱ ያልጠግበይ እንደሚባለው ይሄ መጥፎ ልጅ ያንን እሱ ያካበተለትን ገንዘብ ብቻ መውረስ ሳይበቃው እሱንም ጥምር ሊሸጠው ነው የሚፈልገው የነፍሱ ዋጋ ሊቀበልበት ማለት ነው አስከረኑን ጥምር ሊጠቀምበት ነው ጨማ ከዛሬ እንግዲህ አንድ ቁርስ የሌለው ሰው አሁን በላይን አግኝቷል ያም አልበቃውም የሰፈር ሰዎች እንደገና ሊገፋቸው ይፈልጋል ማለት ነው አላህ ደግሞ ይህን ከይድ ያውቃል እሱ ማዋረድ ይፈልጋል ማለት ነው ስለዚህ ቢባል ቢባል ሀገር እንግዲህ ቢፈጭ ቢቆላ አውጡ ቢባል ከየት ያላየውን ሰው ከየት ያመጣል ተጨነቁ በህግነቱ ወቅቱ የነብዩላህ ሙሳ ወቅት ነበርና በዛው በቅርብ ይገኙ ነበረ ማለት ነው ስለዚህ ያገር ሽማግሌ አይጠፋምና እናንተ የነገርኛው ጊዜ ብንሰበሰብ እንትን ብንል ምንፈታው ነገር አይደለም የነብዩላህ ሙሳ እኮ አሉ ሄደን ያላህ ነብይ ብናማከራቸው አንድ መፍትሄ ሊመጣ ይችላል የሚል ሐሳብ አስቀረበ አንድ ሽማግሌ ማለት ነው ሁሉም እንግዲህ ተጨንቋልና በቃ ጥሩ ሐሳብ ነው ሄደን ሙሳን እናማከር ተብሎ ተስማሙ ሽማግሌዎች ተልከው ሄዱ ሙሳ ዘንድ ማለት ነው ሙሳን ሄደው እንዲህ እንዲህ አይነት ችግር አጋጥሞናል ሰው ሞቶ ሰፈር ውስጥ ተገኘ ወዲያው ሊጥል ይገኛል ህዝብ ሊተላለቅ ነው ጦርነት ውስጥ እንገባ ነው ተባከወት ጌታውን ይጠይቁና መፍትሄ አምጡ ተብለው ተጠየቁ ማለት ነው ያኔ ጌታ መጀመሪያው ለነብዩ አሳውቋቸዋል ይሄን አይነት ጥያቄ ይመጣልሃል ሲመጣ አንድ ከብት ረዱና ከዛ ተከፍቶ በሚቆረጠው ስጋ አንድ ስጋ ቆበጨት አርጋችሁ ያስከሬኑን ሰው ያስከረኑ አለ ስጋችሁ መታ አድርጉት በስጋው ከዛ ቀጥታ እሱ ይነሳና መግለጫ ይሰጣል ማን ነው ይሄ ወጣ አውቶማቲክ የሆነ መፍትሄ ነበር እነሱ ግን ሱብሃንአላህ አተስተፈጁና ሁዙን ይሉታል ይሰራ አንድ ከብትም ብለው አርደው ወዳውኑ ይመጡ በአምስት ደቂቃ የሚያልቅ ጉዳይ ነው እና ከብት ረዱ አርዳችሁ በከብቱ ቁራጭ ስትመጡ አስከሬኑ ራሱ መፍትሄውን ይሰጣቸዋል ተብላችኋል ሲል ነፍሰ ገዳይ መፈለግና ከብት ማድረግ ምን አገናኘው ሱብሃንአላህ እነሱ በቀጥታ ገሌ ነው ብሎ እንዲጠቁም እንደጠንቋይ ሰውን እንዲፍሉ ነው የሚፈልጉት አላህ በህክማ ነው እንግዲህ ይሄ ነገር ትምህርት ሰጥቶ ለተለያዩ ጀሃቶች ትምህርት ሰጥቶ እንዲሄድ ነው የፈለገው ማለት ነው በቀጥታ ገሌ ነው ማለት አልፈለገም እነሱ ግን ያው ቀደም ሲል የተደረደረውን ማለቂያ የሌለው አሳፋሪ ጥያቄ እያንዛዙ መጡ ማለት ነው መጀመሪያ ከብቷን ረዱ ከብቷን ረዱና አይድሪቡሁ ይባዲያ ታካባ ክፍል የፈለጋችሁትን በጆሮዋ ይሁን በግሯ በጅራቷ ብቻ የሷ አካል የሆነ አስከረኑ ጋር ሲነሳካ አስከረኑ ይነሳና መግለጫ ይሰጣል ራሱ ነበረ የተባለው እነሱ ግን ይሄን ነገር አልተዋጠላቸውም አላና ያኔ እንግዲህ ይችላ መፈለግ ተያዙ ማለት ነው በቡድን በቡድን በያውራቸው በየወረዳው አሰራጩ ህዝብን እሱም ቦታ እንደምትገኝ አይታወቅም ስትፈለግ ስትፈለግ አንድ ቦታ ላይ ልትገኝ ነው ማለት ነው ምን አይነት ሰው ነው ይዟት የሚገኘው የቲም ሰው ነው ምንም የሌለው ከሳ በስተቀር ንብረት የሌለው እና ይሄ የቲም እናቱን በጣም ያከብራል ታረም ቢዋል ይባላል እናቱን የሚያከብር የሚያፈቅር የሚያደርጋት እንቅስቃሴ ሁሉ እናቱን ሰላም ሳያማክር አያደርግም ይህችን ላም በልጅነቷ ገና ጥጃ ሆና አባቱ ነው የገዛት አባቱ ሙቷል እሱ በለጋ እድሜው እያለ ይችን ጥጃ ገዝቶለት ሙቷል ይህች ጥጃ ወዛደር ስለሆነ እሱ መጠበቅ እንኳን አይችልም ስለራዶ በየቀኑ እንጨት እየሰበረ ተሸክሞ ያመጣና ጉሊት እንጨት ሽጦ እናቱን ያስተብራ ገና ለጋድሜ ላይ ያለ ልጅ ነው ይቺ ልጅ ደግሞ በሰፈር ስትዋስ ሲሄድ አድጋለች አሁን ሰው እርሻ እየገባች ባዝሪት እየበላች ታስወቅሳቸዋል በየጊዜው እና እናቱም እሱም በጣም አላህን የሚፈሩ ሰዎች ናቸው አሁን በየጊዜው የመጣ ጎረቤት እችን ላማችሁን አትይዙም እንዴት እንዳያርጋ አክመራ ያንበላች ጥቆየን አፈዘች ምናምን እየተባለ ስሞታ ሲበዛ ሰውየው ነው ጎረቤትን ያስተቃየሁኝ ይችላ ማረ እንትን ማረ መሸጥ አለብኝ ብሎ ልጁ ወሰነ ግን ሁሉን ነገር ሲያረግ እናቱን ማማከር አለበት ማየ ይቺ ላማችን ጎረቤቶቻችን እያስቸገረች ነው እኔ እንዳልጠብቃት ያው እንጨት ሰበራ አለ ቢበየቀ በየቀኑ ሌላ ጠባቂ የለን እሷ ደግሞ ከለቀቅናት በሰፈር ውስጥ የማንን ስጦ ትበላለች እርሻ ትገባለች አትክልት ታበላሻለች እና አኸራችንን እያጠፋን ነው ሱላም ሽጠን መገላገል አለብን ብል ጥሩ ነው ልጅ እኔም አስቤ ነበር አለች እሷ ተስማማች ነው ተድና ሽጣት ጥላት ፈቅድለታለች ከላይዞ ይሄዳል ከላይዞ በሚሄድበት ጊዜ እዛ እንደቆመ የሆነ ገዥ መጣ ማለት ነው ከና ከሩቅ በጣም ፈንድቀው በደስታ አዩዋት ምልክቷን ያው ሁኔታዋ የተሟላ በተሰጠው ማብራሪያ መሰረት ስለሆነች ማለት ነው እነሱ ከመምጣታቸው በፊት ግን ሌላ ሰው ያልሆነ ነገር ለሱ የሚረዳው ነገር መጥቶለታል ማለት ነው ሰው መስሎ ባለዚህ ይላል ጥጃዋን ላሟጋ ቆሞ አሁን ማን እኔ ነኝ ባለቤቷ ይላል ትሸጣለህ አሁን ታዲያ ምን ላረጋ መጣው ገበያ ይላል ማለት ነው እሺ ስንት ነው የሚሸጠው ብሎ ሶስት ብር ነው አለ እንደታነ ዘመን ማሻአላ ዛሬ ዶሮ መቶ ብር ገብቷል ይባላል ላም ሶስት ብር የሚሸጥበት የነበረው እና ለምን ነው ሶስት ብር ያለው እሱ የተገዛችው በጥጃነቷ ሶስት ብር ነው አባቷ ይገዛት ያን ነግሮታል አሁን ዝልም እንዳይሆንበት አላህን ከመፍራቱ የተነሳ ምን አደረኩ አላህን ያሰደገ እና ወድሮ የሚያወጣ ነው ሰብር ነው አንተ መልሰችልን መገላገል ነው ብሎ ነው እሱ ነው እናቱንም አማክሯታል ሰብር ሸጣት ብለዋለች ያን መመሪያ ይዞ ሰብር ነው አለ ይህ ጊዜ ገረመው ገዥ ገዥ መቼም የፈለገው ቢሆን አምስት ሳንቲም እንኳ ብትለው ግማሽ ካለ ቀንስልኝ ነው የሚለው አይደለም ይሄ ግን እንዴት ይሆናል እችንም መጣከላም ሶስብር ብር ብሸ ገዛሁ ይብል ሰው ማያምነኝ ፈረቃት ነው የሚለኝ እኔ ሶስት ብር ሳይሆን ቢያንስ ስድስት ብር ነው የምገዛት ይላል ክርክሩ ወደ ላይ ሆነ ማለት ነው እሱ ግን ፈቃደኛ አይደለም ሶስብር ብር ትገዛለህ ሶስት ብር ካልሆነ አይሆንም ለምን ታይሽ ቢጨምርልህ ደስ ያሰኛል እንጂ ትላል ለምን የእናቴ ፈቃድ ለምን ተጥሶ ሱብሃንአላህ እናቴ የነገረችው ይሄን ነው ማዳረችን ይሄን ነው ይሄን ሶስት ብር ጨምሬ ከሸጥኩኝ የሷን ብቃርጣስኩኝ ማለት ነው እቁጥሩ አልዲ ይመጣብኛል አላደርገውም ማለት ይሄ ጊዜ ምንም አይደለም እሺ እንዳልከው እናትን ሂድና አስፈቅድ ያለው ሰፈሩ ቅርብ ነው ነዙ ቆያለሁ ሂድና እናትን አስፈቅደና ይለዋል እናቱ ጋር ሄደ አረባክሽ ማየ እንደዚህ ገዥ መጥቶ ነበረ ሶስት ብር ብለው ለሶስት ብር አይሆንም ስድስት ካልሆነ አልገዛም ብሎ ተጫላን ሲላት እንዴ ታዲያ ተጨማሪ ከተገኘማ ጥሩ ነው እኛ እንዳንዘልመው ብለን ነው እንጂ በፍቃዱ የሚሰጥ ምን አለበት ስድስቱን ቢሆን ሽጣት ብላ ፈቀደች ማለት ነው ተመልሶ መጣ ተመልሶ መጣ መጥቶ እሽማ እየተስማምታለች ስድስቱን ብራምጣ ሲለው አይኔ ያሳቤን ቀይራለሁ ስድስቱም አይበቃም አስራ ሁለት መሆን አለበት ቢያንስ ነገረኛ ነው እንደ ሰውዬ እኔ እናቴ ጋር ልታጣላ ነው አይደል መንቃቃለን ያው ለምንድን ነው ስድስት ብር ስትላት ተስማምታለች አይደል አሁን ደግሞ ስድስት ሲጨመርላት የበለጠ ተስማማለች ምን ችግር አለው አልተባልኩም ስድስት ብር ነው ስድስት ጠይቅ መልሶ ሄደ አሁን ደግሞ ስድስት ብር ሳይበቃም 12 መሆን አለበት ይላል ሲላት ሴትዮዋ ተጠራጠረች እንግላቷ ገባ ነገር ለግልጽ ሰው ያቃል አንዴ ያልተጠበቀ ነገር ሲመጣ ታንዴ ሁለት ጊዜ ወደ ላይ የሚከራከር ሰው ገይ ሆኖ የሰው ልጅ ነው ያ አንድ ነገር አለ ማለት ገባ እና ሰው ቢሆን በምንም አይነት ቸር እንኳን ከሆነ የተባለውን ዝም ብሎ ይሰጣል እንጂ ወደ ላይ ሊከራከር ደግሞ ግማሽ ሊጨምር አይችልም አንድ ብር ሁለት ብር ማቆም አለችና ምን አለ ብልጥ ሆነችና እሷ ልጅ ካሁን በኋላ አትመላለስ እሱ ያለህን ብቻ ተቀብላና አለችው ማለት ነው ክፍት አደረገችለት ማለት ነው ኢንሻአላ መጣ ኢንሻአላ 12 ብር ኢንሻአላ ብለውኛል አምጣ ይለዋል አሁን ደግሞ በተቃራኒው አስራ ሁለትም ከዛም በላይ ከዛም በታይ አልገዛም ምን ያለ ተቆጥቻለሁ እንዴ ይሄ ሁሉ ምታንዛዘህ ለምንድን ነው አንተ ለማጥቀም ይየማደርገው ነው አራባትን እናቴ ለተቀየመ ልጅ ነው ማለት ምን ጀመረ እንደገና እሺ አሁን እናቴ የሚሉን ተማለህ ታከብራለህ አዎ ስለዚህ እኔ እሱ ያለህን ስማ ብለሃለች አይደለም አዎ ስለዚህ ይችላል የምትሸጠው በቆዳዋ ሙሉ ጥሬ ወርቅ ነው ምን በቁጥር እናቱ ስልጣን ሰጥቶኛል አሁን አለ እሱ ያለህን ስማ ተብላ አይደለም አዎ ስለዚህ እኔ ደግሞ የምለው በሺ በመቶ ሳይሆን በቆዳዋ የተሰፈረ ጥሬ ወርቅ መሆን አለበት የዚህ ዋጋ ልክ ቆዳዋም ወርቅ ነውና የሚመስለው ያንን የሚያክል ወርቅ ማምጣት አለባት ይለዋል ማለት ነው እንዴት ይለዋል እንደዚህ ነው በቃ አይ እናታዘዋል እኔ ደግሞ ይሄ ነው አሳቢ ይሄንን ደግሞ የሚሰጥ ከሽ ይመጣል አሁን እኔ አይደለሁም እኔ ጨረስኩ ስራዬ እኔ ሰድ አሁን ይመጡልሃል ገዢዎቹ ይሄንን እንበል አለው እሺ ከዛ ለከሱ ዘወር ሲል መጥ እየተንጋጉ ቡድን ለጅና ሆነዋል አልነሱ እና ላማችሁ ልጅ አለች ተገኘች ምናምን በደስታ መጥተው ከበቡት ያባለች ሲል ወዲህ ያንተና ታው ትሸጣለች እንደ ታደለም እሺ ስንት ነው በቆዳዋ ሙሉ ወርቅ ነው ሞኝ ላኩትን አይረሳም ትናንትና ሶስት ካልሸጥክ ስታለ የነበርከው ጠዋት ያው ትናንት ሳይሆን አሁን በቆዳዋ ሙሉ ቆጠር ብሎ ወርቅ ጥሬ ወርቅ ጤናማ አይደለም ልጅ አራ የምር ነው ምን ለኔ ተቀልዳለሁ ገበያ ነው እቺ ይሄ ነው ነይ ተማናገር እንዴት አንድ ከብት በቆዳው ሙሉ ወርቅ ታንተንም አናውቅም እኔ መብቴ ነው ላሜን መሸጥ እናንተም ደግሞ ካልተስማማችሁ መሄድ ትችላላችሁ ምን ችግር አለው ተፈልጋችሁ ግን ይሄን ዋጋው አሁን ተካከሳለ ይሄ ሞኝ ነገር ሳይሆን አልቀረም ስለዚህ እንዲህ አይነቱ ሞኝ እንኳን እስራኤል ሊሞኛ ሊንታ እንሰራለታለን ግድ የለም አሉና ተጠቃቅሰው ግድ የለም ተቆጥቶ አልሸጥም እንዳይላቸው ለዘባሩና ደለም እንስማማለን አሁን የያዝነው ግን የተወሰነ ገንዘብ ነው ቅርታ አድርግልን ያው ስጠንና ላስተቀይ ጉዳይ ነውና ፈልጋት ላሟን ስጠን ያው ቀብድ እንፈጣለን ያዝነውን ገንዘብ እንፈራረማለን ወስደን ለማን አታርን በኋላ ዋጋውን አሰባስበን እንመጣለን ብለው ቀጠሮ እሱ ያዋ ነው ሰው ይከዳል ማለት ነው ያቅምና ይል ችግር አለ ቃል ከገባችሁ ይቻላል አለና ያችን ቀብድ ተቀብሎ ይሸጥላቸዋል ማለት ነው እነሱ ግን አሳባቸው ምንድነው ወስደው አርደው ከታረደ በኋላ መልሱ ማለት አይቻልም ከዛ በኋላ ድርድር ነው ሽማግሌ ይገላግለናል አንተ ሲሆን ታንዲ ቆዳ ሙሉ ወርቅ እንዴት ትላለህ ይዘለም መቶ ብር ይወጣል መቶ ይሉታል በዛ እንከፍላለን ብለው ነው እነሱ ያቀዱት ማለት ነው ወስደው ቶሎ አረዱ አረዱና ያንን ስጋዋን ወጭቀው ወስደው አስከረኑን ሲመጡ ምንም የሚንቀሳቀስ ነገር የለም አላህ እንግዲህ ወጥመድ ያገባቸው ማለት ነው ተናደዱ ሙሳ ወጥሮንም ሲቀልድብን ነው ስሏት ነበር ተጫወተብን አይደል ይሄ ሰው ሁሉ አድክሞ እንደገና አሁን ያለው ነገር ሳይሆን ቀረ ብለው ሳይት ለብሶ ሙሳ ሊሳደቡ ሄዱ ማለት ነው ያልከንን ነገር እኮ አድርገን ምንም ነገር የመጣ ነገር የለም ሲሉ ሙሳ ደግሞ አላህ ይነግራቸዋል እኔ ያለውን ነገር እና ምንም አላሉ ተይዳገኛቸው ገጽታቸው ነው አሉ አዎ ዋጋውን አጠናቃቸዋል አሏቸው አይ መቸም የተወሰነ ሰጥተናል ያው እየፈለግን እንሞላለን ብለን ተስማምተናል አሉ አንድ ሚሊ ሳንቲም ተቀራ አይሰራም መጨረስ አለባችሁ እንዳይመልሳት ታርጋለች ምንድነው አማራጩ መክፈል ነው ከዛ በኋላ አላህ ወረጣቸው ያ የፈሩት ነገር መጣና በዛ መልክ እንግዲህ ስላለ ነው ወማካሩ ፈአሉን የሚለው የተረፈውን በቀጣው እንመለስበታለን ወሰለ ላሁ ወሰለም አለ ነቢ ሰላም አለ ረሱላህ ረሱልላ ሰለም ተመልሰናል እና አላህ Subhanahu Wa Ta'ala የዚች ራማን ታሪክ እንግዲህ ለትውልዶች ብዙ ትምህርት ጥሎ እንዲሄድ ለማድረግ ሁሉ ብሎ ያደረገው ነው ተማዋኑም እነዚህ ሰዎች እንግዲህ ሳያስቡ የሰላም አርደው ኋላ በቆዳው ሙሉ የሚሰፈር ጥሬ ወርቅ ማምጣት አማራጭ የሌለው ግዴታ ሆነባቸው ተራም ያዛቸው እስራኤል እንደ አንድ ከብት መግዛት አቃታቸው ብለን መዋረድ የለብንም አልተፈረደብን እንግዲህ እንደምንም ተጣጥረን በአገር ምድር ያለ የሴት ልጆችን ጌጣጌጥ ጭምር ሰብስበን መስጠት አለብን ብለው ወሰኑ ማለት ነው ከዛው ገንዘብ ማሰባሰቡን ተያያዙት ከብዙ ድካም በኋላ ህዝቡን በሙሉ ገፈው ይህንን ባንድ ቆዳ የሞላ ወርቅ ለማስረከብ ተገደዱ ማለት ነው ይሄን ነገር እንግዲህ እንደሚያስከትል ቢያቅ ኑሮ መጀመሪያ ማረዱን የሚያስቡት አልሆነም አይሆንም ነበር ግን አሁን ገብተውበታልና ሌላ አማራጭ ስለሌለ ማድረግ የማይቻለውን ነገር ማድረግ ቻሉ ማለት ነው ወማካሩ ይፋሉ ማለት ወማካሩ ይፋሉ እንኳን ሊሰሩት ሊሰሩት እንኳን የሚቃጣ የሚታሰብ ነገር አልነበረም ማለት ነው እና በዛ መልክ ያው ዋጋውን አጠናቀው ከከፈሉ በኋላ ያንን ስጋዋን ቆርጠው አስከረኑን ሄደው ሲመጡት በቀጥታ ሰውየው ቁጭ አለ ተንቅልፍ እንደነቃ ሰው ማለት ነው ቀጣለና ምንድነው የምትፈልጉት ሲል የገደለህን ሰው ንገረኝ ይሄው የሚበጠብጣችሁ የወንድሜ ልጅ አይደለም እንዴ Subhanallah ይችን ብሎ ዘንፈል አለ ሞታ ወዲያው ተመልሶ ማለት ነው ከዛ ወዳው ወዲያው ተያዘ ያው እሱም እንዲደረግበት እንደገና ያንን ሲጓጓለት የነበረውን የተከመረ ንብረት ጠማ መብላት አልቻለም ማለት ነው ሱፋያን ሳይበላ ሳይቀምሰውም እሱም ወዳፈር እና ከዛ ተነስቶ ላ የሪቱ ቃቲሉን መክቱል የሚለው አላማ አቀፍጭ ወጣው ከዛ ጀምሮ ነው ገዳይ ማንኛውንም ሰው ከገደለ የመውረስ መብት የለውም ገዳይ ከሆነ አባትህም ቢሆን ወንድምህ ቢሆን ልጅህ ቢሆን የገደልከውን ሰው አትወርስም ለምን ይሄ ከተፈቀደ ብዙ ጊዜ አረመኔዎች ለገንዘብ ብለው ቤተሰቦቻቸው ሊገሉ ይችላሉና ማለት ነው ግን ገዳይ መሆኑ ከታወቀ አንድ ሰው የገደለውን አይወርስም ከተባለ ላላገኘው ገንዘብ ብሎ አይገልም ማለት ነው እና ይሄ ትልቅ ህግ ነው ለዓለም የወጣው ማለት ነው ገዳይ በማንኛውም በአሁኑም ጊዜ በተለያየ መልኩ በአለም ዙሪያ ገዳይ መሆኑ ከታወቀ ውርስ አይፈቀድለትም ብዙ የዓለም ህጎች ይስማማሉ በዚህ ላይ ማለት ነው እና አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ ይህንን ህግም ሊያጸድቅ ፈልጎ ነበረ ማለት ነው እንደገና ሰዎችን እንደ ስራቸው ሁሉንም አስተናገዳቸው እነዛ ተንኮለኞችና ራስ ወዳድ ስግብግቦች ያላህን ነብይ ያመናጨቁ ያደረቁ ያላስፈላጊ ሁሉ ጥያቄ የሚደረድሩት አንዳ አደጋግማቸውና ብዙ ችግር ገንዘብ እንዳያወጡ ነበረ ምን ከዛ ከፈሩትና ከጠበቁት በላይ ዳ እንዲወርሱ አደረጋቸው ማለት ነው በተቃራኒው ደግሞ የዋዎቹ በተሰብ አስቴት ማሳደግ አሮጊት ልጇ ጋራ አላህን ተፈራ ነበረ እሷን ደግሞ ባልጠበቀችው ምን ሀይ ላይ አተፍዝ አላህ ሀብታ ማደረጋቸው በአንድ ጊዜ በቆዳ ሙሉ ወርቅ ሰጥቶ ማለት ነው እና አከራ ብቻ ሳይሆን ደግ መስራት ለራሱ እንደሚባለው ደጎች ብዙ ዱንያም ላይ አላህ ባላሰቡት መልክ አላህ ካሳ ይሰጣቸዋል ተንኮለኞች ደግሞ ምንም ያህል ቢጠነቀቁ ለትዝብት ያህል እንጂ ከትንሽ ጊዜው በኋላ ቆጠሩት ጉድጓድ መግባታቸው የማይቀር መሆኑን ያሳያል ማለት ነው እና ቀጥሎ ወይስ ቀሰልቱም ነፍሰን ይላል ታሪክ ሲቀረብ እንደሚታወቀው ከመነሻው ተጀምሮ ወደ መጨረሻው ነበር የሚከደው ቁርአን ብዙ ጊዜ እስሉቦቹ ያልተለመዱ ናቸው እና አሁን የታሪኩን መነሻ መጨረሻ ያደርገዋል ማለት ነው ተወገቡ ጀምሮ ተነገረን በኋላ ሙሳን ከብትረዱ አላቸው ብሎ ነው የጀመረው ለምን እንዴት የሚለው አልተጠቀሰም ነበር ከብት እንዲያርዱ ያደረጋቸው ምክንያት ወደ መጨረሻ መጣ እንደገና ማለት ነው ለምን አንደኛ ሰው ለማጓጓት ማለት ነው አንድ ነገር ያልጠበቀው ነገር እንዲያድርግ ከተባለ ለምን ማለት አይቀርም ሲሆን ትፈልጋለህ ያ ነገር ለዛ አይነት ከባድ አደጋ ወይም እዳ ያበቃቸው ምንድነው የሚለው ልብ ተንጠልጥሎ እንዲቆይና በመጨረሻ ይሄ ነገር የመጣበት ምክንያቱ ይሄ ነበር ብሎ የታሪኩን መነሻ እንደገና ዙሮ አሁን ሊጠቅሰው ነው ማለት ነው ሁለተኛ የበኒ እስራኤሎችን ክፋትና ጥፋት እያጋለጠ ነው ያለው ከመነሻው ጀምሮ ሰው ገለው ገደነፍ ገዳው ጠፍቶ እንደዚህ ተደረገ ቢባል አንድ ነው የሚሆነው ታሪኩ ማለት ነው አሁን ወቀሳ ስለተፈለገ ወንጀሎችን ለማባዛት መጀመሪያ ነብዩ ሙሳ ማመናጨቅና እንደዛ ማለት ራሱ ነው የቻለ ወንጀል ነው እንደገና ደግሞ የመጣው ደግሞ ሰው ገለው ነው ንጹሃን ሰው ሰው መብቱ ነው የገዛ ገንዘቡን አልሰጥም ቢል መገደል አለበት እንዴ ምንም ቢሆን ይነወራል እንጂ ገንዘብ ካልሰጠ ተብሎ አይገደልም ሰው ስለዚህ ሰውን ያለ መግደል ደግሞ ሌላ ራሱን የቻለ ወንጀል አድርጎ ለመቅረብ ወደ ኋላ መጣው መንሰኤውን ማለት ነው ወይ ከሰልቱም ነፍሰን ነፍስ በገደላችሁ ጊዜ ይላል ያው በህብረተሰብ መካከል አንድ ሰው ከገደለ አካባቢ ሰው እንደነሰ ገዳይ ይወሰዳል ለምን ጸጥታ የህዝቦች የጋራ ስራ ነው ጸጥታ እንዲከበር ሁሉም ሰው አስተዋጽኦ ማድረግ አለበት በሰፈር ወመኔዎች ወሮበሎች ሲዳልጉ እያየ ዝምታል በሚፈጽሙት ወንጀል አንተ እንደ ሸሪክ ትቆጠራለህ ማለትን ያመለክታል ማለት የገደለው አንድ ሰው ነው ግን አሁን አላህ ወይ ቀጠልቱ ማለት ጀምዓ አድርጎ እና ያልጠበቀ ሰረቀ እንደሚባለው ማለት ነው እነሱ አንድ ሰው ወንጀል ሲሰራ መቼም ህብረተሰብ ንቁ ከሆነ ያ ባጋጣሚ እና ምን ልታረግ ነው ያ ባገር ላይ ችግር ታመጣለህ ብሎ መቆጣጠር መቻል አለበት ያን ጸጥታውን የማይቆጣጠር እንዝላል ከሆነ ህብረተሰቡ ባለጊዎች እየሰፉ ይመጣሉ ማለት ነው ስለዚህ ነፍስ በገደላችሁ ጊዜ ይላል ስብቻ ሳይሆን የአካባቢው ህዝብ ራሱ ጠጥታውን የማስከበር ሚና እየተጫወተ አልነበረም ስለዚህ እንደ ነፍሰ ገዳይ ተቆጠሩ ማለት ነው ተወልዶ ጊዜ ሹርጣ የሚባል ምናምን የለም ህዝቡ ራሱ ሹርጣ ነው ለአካባቢው አሁን ጊዜ ለተወሰነ ጅሃድ ተጥቷል ይሄ ስራ ማለት ነው ምን አገባይ ሹርጣ ነኝ እንጂ ይላል ምክንያት አለው ያሁኑ ሰው ማለት ነው እዛ ጊዜ ግን ሁሉም ሰው ለሀገሩ ሸርጣ ነበረ መሆንም ያለበት ነው ወሳኝ የሚሆነው ጸጥታ የሚከበረው ህዝብ ሲሳተፍ ነው ህዝብ ያልተሳተፈበት ጸጥታ አስተማማኝ ሊሆን አይችልም ማለት ብዙ መረጃ ሲጠቁም ሲል ባለጌዎችን በቀላሉ መቆጣጠር ይቻላል ህዝቡ ግደለሽ ናንዝላል ከሆነ ግን የሰለጠነ ኃይል እንኳን ቢኖር በቂ ውጤት ሊያመጣ አይችልም ማለት ነው እና ነፍሱን በገደላችሁ ጊዜ ፈዳረቱን ፊሃ በዛ በተገደለው ነፍስ ገደ ነፍስ ገዳው ማን እንደሆነ በተከራከራችሁ ጊዜ ይላል ተዳፋቱ መختلفቱ ማለት ነው የሟች ወገን እናንተ ሰፈር ነውና የተገኘው እናንተ ተጠያቂ ናችሁ ሲል የተገኘባቸው ወገኖች ደግሞ እኛ ይሄን ነገር አናውቅም ምናልባት እናንተ አድርጋችሁ ጥላችሁት ይሆናል ብላችሁ ስትጓተቱና ስትወዛገቡ ይላል ማለት ነው የነበረውን አውሳላቸው والله مخرج ما كنتم تكتمون እናንተ ስለባብቁት የነበረውን ነገር አላህ አጋላጭ ነውና ይሄው በዚህ መልክ ያንን ወንጀል የሰራውን ሰው በመካከላችሁ እናንተ ህዝብን እያመሳችሁ ከወንጀለኛ ጋር አብራችሁ እናንተ ናችሁ እያላችሁ ነበር አላህ ግን የደበቃችሁትን ነገር እንደዚህ አርጎ የሚያጋልጥና የሚያወጣ ነው ይላል ማለት ነው ፈቁልነ ድሪቡሁ ቢባዲሃ እና ከታረደች በኋላ ከላሚቱ በተቆረጠ የአካል ክፍል አስረኑን ምቱት ብለን በሙሳ አማካይነት ትእዛዛችንን ሰጠን ይላል ከዛሊከ ይህላሁ الموتى በዛም መሰረት ያዋጋውን ከከፈሉና ስርዓት ታሟሉ በኋላ በስጋው አስከረኑን ሄደው ሲመጡ አላህ ልክ እንዳለው አስነሳው ሰውየውን እሱን ብቻ ማስነሳት አይደለም አላማዬ ይላል እንግዲህ ወጣ በባስ የሚጠራጠሩ ሰዎች አሉ ነበር ሰው ከሞተ በኋላ ኡን ይነሳል የሚሉት ሰዎች መልስ እንዲያገኙ ብዬ ነው ይሄን ያደረኩት ይላል አላህ Subhanahu Wa Ta'ala ከذلك يحل له الموت ይሄንን ሰው የገደለውን እንግዲህ ያ ሁሉ ጭቅጭቅ ስለሚደረግ ቢያንስ ሳምንታት ወራት አስቆጥሯል አሰረኑ ሙፈተት ሆኗል ማለት ነው ተበላሽቷል የተበታተነ ነው ያን ያህል የቆየ አስከሬን እንደገና በስጋ ሲመጣ እንደነበረ ዲኖ መነሳትና መግለጫ መስጠት ምንድነው የሚያሳየው አላህ ወልቂያማ ሲወር ፍጥረታትን ከመቃብር ያወጣቸዋል የሚለውን አባባል ማረጋገጫ አደረኩት እግር መንገዴን ይላል ማለት ነው ይሄን ሰው ይስነሳ ይያቸው አይደለም ስለዛና እናንተም ነገር ትነሳላችሁ ምላችሁ እኮ እንደዚህ ነው ሙታንን አላህ እንደዚህ ነው የሚያስነሳው አንድን ማስነሳ ከቻለ ሌሎችንም ማፈርቁኩም ወላባቱኩም ኢላ ከነፍስ ዋሂዳ ምንም ልዩነት የለውምና ለባስን ተጨማሪ መረጃ እንዲሆናችሁ ብዬ ነው ይላል ማለት ነው ወይሪኩም አያቴ አላህ ሲፈልግ ተአምሩን እንደዚህ ያሳያል ለምን ለአለኩም ታቂሉን አላህ የፈለገውን ነገር ለማድረግ ፍጹም ቻይ መሆኑን ትረዱ ዘንድ ይላል ማለት ነው ሰዎች እንግዲህ በተለምዶ አምነናል ቢሉ እንደ ባይን እንደታየው ነገር አይደለም ባይኑ ካየ ግን ሞታን ሲነስ ራሴ አይቻለሁ ብሎ ከዛ በኋላ ማንም ሰው ያሸክከው ቢሞክር አይችልም ማለት ነው ካይን በላይ ምን ምስክር አለ እኔ ሰው ሙቶ ሲነሳ ይላልና ሰው ሙቶ ለመነሳትና በሰራው ስራ ለመጠየቁ ተጨባጭ መረጃ እንዲኖራቸውና ግንዛቤያችሁ እንዲሟላ ብዬ ነው ያደረኩላችሁ ይላል እና ሌላም ትልቅ ጠቃሚ ትምህርት ተገኘ ማለት ነው ማንም ካገር ሙናፊቅ ሰው ከሞተ በኋላ ማን ማን ሲመለስ አያችሁ ይላል ግን አለ በታሪክ ስትለው ያዩ ሰዎች አይነ ምስክር ሰጥተዋል ከተባለ እልባት አገኘ ማለት ነው ይህንን ክስተት ያዩ ሰዎች እንግዲህ ምንድን ነበር የሚጠበቅባቸው የመጨረሻ አላህን ፈሪዎችና ጥንቁቆች ቅኖች መሆን ነበረባቸው ለካ አላህ እንደዚህ ነው እኛ ባናየውም እሱ በቅርብ ይከታተለናል እና ካሁን በኋላ ጌታ የማይወደው የማይፈቅደው ነገር ትርቁ ብለን አናደርግም ብለው እንደ መልአክ ሊሆኑ ነበር የሚጠበቀው ግን እናጅሬ ምን ሆነ አቋማቸው ከዛ በኋላ ثم تفت قلوبكم من بعد ذلك ይህንንም ጉዳይ ታችሁ እንደገና ልቦቻችሁ ደረቁባቸው የባስ ይላል በኒ እስራኤል ባወቀ ቁጥር እየደረቀ ነው የሚሄደው ጭራሽ ማለት ነው እና ይህንን አይቶ እንግዲህ ማንም ሰው ካሁን በኋላ ለዱንያ ብዬ ለጥቅም ብዬ ነው የሚለው እነሱ ግን ይህንን ሁሉ አይተው ልባቸው የበለጠ ደረቀ ሀቅ ነገር አይዋጥላቸውም ሸር ነገር ደግሞ ወደ ኋላ አይሉም ማለት ነው ለምን ልባቸው ከመድረቁ ብዛት የተነሳ በበረንዳናዎች ናቸውና ማለት ነው ፈየ ከልሂጃራ የልባችሁ ድርቀት ምን ያህል ነው መጠኑን ለማወቅ ከፈለጋችሁ ልክ እንደ ጥቁር ድንጋይ ነው ይላል አላህ Subhanahu Wa ልብ እንደ ድንጋይ ነው ድንጋይ ያህል እንግዲህ ልብ እንደምታውቁት ልክ እንደ ጉበት ነው ሊበጣት ልብትለው ፍጥጥ የሚል ነገር ነው ደም የረጋደም ነው ልክ ከኔ እስራኤል ልክ ዛይሩ ስታየው እንደ ሌላው ስጋ ነው ያው ግን ድርቅናው ሌላ ነገር መቀበል ባህሪው ሲታይ ድንጋ ውሃ ያፈስበት ይገባዋል ወይ በጣቱ ብትወገው ትርምስ ይላል አበደን አይበገርም ማለት ነው እንደዛ ናቸው በሌላ ነገር ተአቱር ባለመሆን አሻራ ልታሳርፍበት አትችል የፈለገውን ያህል መረጃ ድርድር እስራኤልን አሳምናለሁ ማለት ዘበት ነው የምንድነው ማዕናዊ የሆነ መንፈሳዊ የሆነ ድርቀት ማለት ነው ዛሄር ልቡ እንደ ሆኗል ማለት አይደለም ግን በማዕናው በእስራኤል ልቦና ውስጥ ሀቅ አስገባለሁ ተቀባይነትን አሳርፋለሁ ማለት ድንጋን እንደዚህ በጣቴ ወደ በወጋው ይተረመሳል እንደማለት ነው የዛን ያህል ነው ድርቀታቸው ይላል ማለት ነው ፈየከል ሂጃራ ልቦቻቸው ልክ እንደ ድንጋዮች ናቸው ቀስወተን አው አሸዱ ቀስዋ ወይም ደግሞ አው አሸዱ ማለት እዚ ላይ በል እንደማለት ነው አው ቢማና በል ትመጣለች በል አሸዱ ቀስዋ እንዳውም እንደ ድንጋ አይበቃም የነሱ ልብ ድርቀት ከዛ የከፋ ነው ይላል ማለት ነው ከድንጋይ የከፋ ደረቅ ነገር ምንድነው የለም አለኩ አዎ ብረት ብረት ነው ድንጋይ የሚከተከተው አይደለም እንዴ ና ስለዚህ ቁልቁን ሂጃራተን አው ሐዲዳ ኢላ ሱራቱል እስራ ላይ አይደለም ድንጋ መዶሻ ከመጣ ወደሉ ድንጋ ሁሉ ወደ ወረካቱ ነው የሚጥለው አይደለም ወይ ከእንዳው ከዛ የበለጠ የደረቀ ነው ማለት እንደ ብረት ነው የእስራኤል ልብ ነው የሚለው ማለት ነው ከዛም በላይ ሊሆን ይችላል አሸዱ ቀስዋ ወድርቅና ከድንጋይም ይልቅ የበለጠ ነው ማለት ይቻላል ይላል ስለዚህ የሚለውን እንደተለመደው ወይም በሚል ሳይሆን ይልቅም በሚል ቢተረጎም ነው የሚሻለው ማለት ነው እንደ ድንጋይ የደረቀ ነው እንደ ድንጋይ የማይበቃው ይልቅም ከድንጋይ የባሰ ነው አሸዱ ቀስዋ ለምን ወኢነ ሚን الحجاره ከድንጋዮች መካከል ለማ የተፈጀሩ ሚንሁ الانهار ጅረቶች የሚፈነዱባቸው ቦታ ታገኛለህ ይላል ትልልቅ ጅረቶች እንዳባይ ያሉ ወንዞች መነሻቸው ላይ ስትሄድ ድንጋማ ቦታ ነው እንደ ምንጭ ነው የሚወጡ የሚፈሉት ማለት ነው ድንጋይ የመጨረሻ ደረቅ የሚባል ፍጡር ነገር ነው ግን ከመሃሉ ውሃ ሲፈልቅ ስታገኝ እዛ ከርጥበት ጋራ ዝምድና ማለት ነው ድንጋ ከሱ ውሃ ተፈለቀ የመጨረሻ ደረቅ ነው አይባልም ድንጋይ ማለት ነው አንድ እና የተፈጀሩ ምንል አንሃር ከባዶ ተደራረበው ለንጣ ድንጋይ ውስጥ ውሃ እየተተለገለገ ሲወጣ ማየት ምን ማለት ነው ድንጋና እርጥበት አይጣሉም ይዛመዳሉ ማለትን ያመለክታል ማለት ነው ወእና ሚና አሁንም ከናንተ ልቦናዎች እንደ ከዛ ከድንጋዮች መካከል ደግሞ ሌሎች ድንጋዮች ለማይሸከፉ የሚሰነጠቁ ድንጋዮች ታገኛለህ ይላል فيخرج منه الماء ከዛ ከድንጋዩ ስንጣቄ መካከል ምንጭ ውሃዎች ይወጣሉ ይላል የመጀመሪያው ጅረት ትልልቅ ጅረቶች የሚነሱት ከድንጋማ ቦታ ነው ይሄ የተረጋገጠ ጉዳይ ነው ማለት ነው ሁለተኛው ደግሞ ጅረት እንኳን መሆን ባይችል ተራ ምንጮችም ብዙ ጊዜ በዳገት ላይ በየዋሻው የምታያቸው ተራ ምንጮች ከድንጋማ ቦታ ነው የሚመነጩት ታውተለል ይያሉ ትንሽ እየተንጠባጠቡ ከድንጋው ይወጣሉ ማለት ነው አሁንም ድንጋ ከርጥበት ጋራ ብዙ አይጣላም ማለትን ያመለክታል ማለት ነው ወኢነ ሚና የሚብሰው ደግሞ ከድንጋዮች መካከል ለማ የህቢጡ ምን خشየትላህ አላህን ከመፍራት የተነሳ ካለበት ተፈንግሎ የሚንከባለል ድንጋታ ያለ ይላል ይህም ምናልባት በገጠር አካባቢ ያደጋችሁ ሰዎች አይታችሁ ታውቃላችሁ እኔ አውቃለሁ እና ዳገታማ ቦታ ላይ ከብት ስንጠብቅ ዝም ብሎ ድንጋይ ምንም ነገር ሳይነካው ተፈንግሎ እየተተራመሰ ሲወርድ ታያለህ እኛ በተለምዶ ምንድን ነበር ብለው ድንጋን ቅርፎት ዶት ቅርፎት ዶት ብለን ነበር አዛ ግን እንቅልፍ ወሰዳችሁ እናንተ ናችሁ ድንጋማን ፈርቶ ነው የታውን ፈርቶ ተመፍራት የተነሳ የታለበት ምንም ነገር ሳይነካው ወገዛጅ ተፈንግሎ ይወርዳል እንግዲህ አላህ ቃል ባይሆን ኑሮ መስማት መረዳት የሚቻል ነገር አይደለም ግን አላህ አስደቁል ቃኢሊን የተናገረው ለምን እዚህ ሱራ መጀመሪያ ላይ አንድ ነገር አሳልፈናል ምን የሚል ነው ድንጋይ ያነሳ ነገር የለም ማን ነው ከዛ ሌላ ከዛ ሌላ እሱ አንድ ነው እሱም አንድ ጥሩ መረጃ ነው ከዛ በፊት ወቁዱሃና ወለሂጃራ ወቁዱሃና ወለሂጃራ ድንጋ አላህ አላህን የሚፈራው እንዳትል ማለት ነው አላህ ይጃነም ንሳት ሰዎችና ድንጋን ሞላባታለሁ ይብሏል ስለዚህ ድንጋ እንኳ በድንጋነቱ ደረጃ እኔ ሆንኩ ለጀሃነም የታጨውት ብሎ ሲጨነቅ ካለበት ቦታ ተፈንግሎ ይከባለላል ይላል ሱብሃንአላህ የሰው ልጆች ምን ያህል እንደደረቁ አሁን ስለ እስራኤል ነው የምናወራው እኛ ከዛ የተሻለንን የታዘዘው ስንት ምን ያህል ነው የምንሰራው ተከለከለ ምን ያህል ነው የምንከለከለው ሰውን ማማት መተቸት ቀላል ነው እስራኤል እንደዚህ ነው ግን እኛስ ምንድነው ልዩነታችን የሚለው ጥያቄ ያስነሳል ማለት ነው በማይሪጥ ምን ይላ አላህን ከመፍራት ጉዳት የተነሳ ከአለው ቦታ አለበት ቦታ በገዛ እጁ ተፈንቅሎ የሚንከባለል ድንጋ ታገኛለህ ስለዚህ እስራኤል አላህን ፈርቶ ምንም ተአስር ሲሆን አታይም ለዚህ ነው ተንጋይ ቢሳሉ የምለው ይላል وما الله بغافل عما تعملون ደግሞ Subhanahu Wa እናንተ ከምትሰሩት ጀራኢም የሚዘነጋ እንዳልሆነ እወቁ በላቸው ይላል እናንተ ነው ማንም አያውቅብንም ማንም አይንም አይታዘብንም መስዋዕችሁ የተለያዩ ጥፋቶችና ክፋቶችን በአለም ላይ ታሰራጫላችሁ አላህ ደግሞ ቀጠሮውን እየጠበቀ እንጂ እናንተ የምትሰሩትን ግፍና በደል ሳያቅና ሳይግ ሳይረዳው ቀርቶ አይደለም ይላል እንግዲህ ተወድሮ ጀምሮ አሁን ድረስ ያሉት እስራኤሎች ዓለምን እንደዚህ ቆጥረው ነው እንግዲህ የሚጫወቱት በአለም ላይ ማለት ነው ከኛ በላይ ማናለ ብለው በሁሉም ነገር በሁሉም መስክ መጥፎ ባህሪ ከተባለ ምንጩ እነሱ ናቸው ይህ ሁሉ ያደረጉ ግን አላህ እንዳላየ እንዳልሰማ ሁሉ ብሏቸዋል ግን ዝም አልኩ ማለት ረስተው ማለት አይደለም ወይ አላወኩም አልገባውም መስኦ እንዳትወስደው ቀጠሮ እየጠበኩልህ እንጂ እናንተ ከምትሰሩት ግፍና መደል ጌታ የዘነጋ አይደለም ያው ቀጠሮ እንጠብቃለሁ ይላል ማለት ነው እና ሙባሸረተን እነሱ ቢሆኑ ዛቻ የተሰነዘረባቸውም የእነሱን ባህሪያት የተላበሰ ሰውም በዙሁ ዛቻ ይጣቀሳል ማለት ነው አፈተጥማውን አዩሚኑ ለኩም ሚናል ስለዚህ እናንተ ማሸረል ሙስሊሚን እስራኤሎችን ማንነት ባጭሩም ቢሆን ገለጥኩና አጋለጥኩላችሁ እነሱ ከእምነት ከቅንነት ምን ያህል እንደራቁና እንደደረቁ ይሄው ነገርኳቸው አይደለም ከዚህ በላይ ምን ትፈልጋላችሁ ከዚህም በኋላ እናንተ ግን በእኔ እስራኤሎች ሀቅን ይቀበላሉ እንደኛ እስላምን መጥተው ይቀላቀላሉ ያምናሉ ብላችሁ ተስፋ ታደርጋላችሁ እንደ አይነቶቹ ጉደኞች እንደገና ምናልባት ነገ ከነገ ወዳ እነሱ ጋራ ታርቀን ተስማምተን ሰላም ተስኖ ተከባብረን እንኖራለን እያላችሁ የምትላሉት ብዙዎች ናችሁ እውን ከዚህ በኋላም እነዚህ ሰዎች ጋራ እንደገና መስማማትና እነሱ ወደ ሀቅ መምጣትና ማመን ትጠብቃላችሁ ይላል አላህ Subhanahu Wa Ta'ala ያያት ብቻ ጋር መታረቅ ይቻላል የሚለው ማአት ነው በአሁኑም ጊዜ እንዴት ይቻላል አላህ እየተናገረ አላ አለመን خلقه اللطيف الخبير የመጨረሻ የፍጥረታትን ማንነትና ምንነት ያንተንም የኔንም ያውቀው እሱ ነው አዎን ከማንም ህዝብ ጋር መግባባት ይቻላል ኢላ እስራኤል እያለ ነው አላህ Subhanahu Wa Ta'ala ከነሱ ጋር ግን አፈተት ማሁን እስተግራ ይሄ ስቲንካር ነው ተፋመል ስቲንካር ይባላል እሺ ሁሉ ነገር እንግዲህ የነሱ ማንነት በዚህ መልክ አርቃናቸውን አስቀርጨ ቁልጭ አድርጌ ከድንጋይ የባሱ ደረቆች ናቸው ብዬ እየነገርኳቸውም አይገባቸውም አሁንም ቢሆን እኮ እነሱ ጋራ መስማማት ይቻላል ሊያምኑም ይችላሉ እያላችሁ ራሳችሁን የምታታልሉ ብዙ ናችሁ ይላል አላህ Subhanahu Wa እንደ ህዝብ ማለት ነው እንግዲህ እንደ ግለሰብ አንድ አልፎ የሚያምን ሊኖር ይችላል እንደ ህዝብ ግን እስራኤል ከዛሬ እያደረግነው ያለነው በአለም ላይ ግፍ እየፈጸምን ያለነው በቃ ካሁን በኋላ ይቅርብን ብለው ያቋም ለውጥ ያመጣሉ ማለት አይታሰብም ነው ነው አላህ Subhanahu Wa Ta'ala وقد كان فريق منهم يسمعون كلام الله እና እናንተ አሁን እነሱን መክራችሁ አባብላችሁ አግባብታችሁ ወደ እምነት እናመጣቸዋለን ይስማማሉ መስዋዕቱ የምትላሉትና ከሳ የምትጥሉት ብዙዎች ናቸው ግን ይሄ ነገር ታይሞከር አልቀረም ይላል ታውን ቀደም ብዙ ተሞክሮ ሳይሆን የቀረ ነገር ነው ወገር ካነ ፈሪቁ منهم ከነዚህ ከእስራኤላውያን የተወሰነው ቡድን ሁሉም ህዝብ ባንልም ይላል يسمعون كلام الله የአላህን ቃል ልክ እንደናንተው ይሰሙ ነበር እኮ ተውራቱን አያነብም እንደ እስራኤል ኦሪትን መጀመሪያ ለብዙ ሺህ ምዕት ዓመት ነው ሲያነቡ ሲሸመድዱት የኖሩት መጽሐፍ ቅዱስ እንደገና ከዛም በኋላ ደግሞ ክርስቲያንን ያሉትም እንደገና ኢንጂልን ጨምረው የአላህን ክታብ ሲያነቡ ቆይተዋል ማለት ነው የአላህ ፍቃድ ሳይደርሳቸው መቅረቱ አይደለም ችግሩ ማለት ነው ቅንነት ማጣት ነው እንጂ እናንተ ዛሬኛ የምናቀውን እስላም ብናስረዳቸው ያምናሉ የምትሉት ወይኔ ሪሳላ እኮ በቁርአን አልተጀመረም ቀደም ሲል እነሱ ጋር የነበረው ኪታብ እኮ ሐቅና ባጢልን አብራርቶ ነግሯቸው ነበረ ለምን የዛ ጊዜ አልተቀበሉምና አላመኑም ይላል ማለት ነው ثم يعرفونه من بعد ما عقلوه እንደናንተ ዝም ብሎ ግርድፉን ማንበብ ብቻም አይደለም በደንብ መርምረው አብጠርጥረው ነው የሚያነቡት ይላል ሱብሃንአላህ يسمعون كلام الله መስማት ብቻም አይደለም ይረዱት ነበር من بعد ما عقلوه እያንዳንዱ አንቀጽ ምን መልእክት እንዳላት በሚገባ ነው የሚያውቁት ይላል ማለት ነው ወሁም ያለሙን እና ይህ ነገር ትክክለኛ ከአላህ የመጣ ለተቀበለውና ለተከተለው መድኃኒት መሆኑንም ጠንቅቀው ያውቃሉ ይህን ሁሉ እያወቁ ነው ጀርባ የሚሰጡት ታዲያ እንደ አይነቶቹ ሰዎች አሁን እኛ ጋራ ታምነው ይከላከላሉ ብላችሁ መጠበቃችሁ ምንኛ ሞኝነት ነው ይላል ማለት ነው ወኢዛ ለቁል الذين آمنوا እነዚህ እንግዲህ ይሁዶች እነዛን ያመኑትን ወገኖች ከናንተ መካከል አንዳንዶች ግለሰቦች አሁን ቀደም እንደተጠቀሰው የራሳቸውን አቋም የሚወስዱ ነበሩ በነብዩ ጊዜ ማለት ነው በሰውዬ ይመጣል በእያላችሁ በተስፋ ተጠብቁት የቆየ ሰው ነው እኔ ካሁን በኋላ ያለ የፈለገውን ብሎ የሚያምኑ ሰዎች ነበሩ ማለት ነው አንዳንዶቹ ደግሞ እያወቁ ወደዛ መሄድ የማይፈልጉ ነበሩ ያወቁትን እንደገና ያመኑትን ለብይታ ለመፍጠርና ለማደናገር ምን ይላሉ ወይዛ ለቁለዲና አመኑ ቃሉ ያመኑትን ሰሃበተ ረሱልን አለይሂ ሰላቱ ወሰለም በሚያገኙ ጊዜ ለማታለል ይፈልሏቸው ምን ይላሉ አመና እኛም እኮ እንደናንተ አምነናል ምን ያው የስም ልዩነት እንጂ እኛም በጌታ እናምናለን እናንተም በጌታ እናምናለን እናንተም ኪታብ አላችሁ እኛም ኪታብ አለን እያለ ያልተማረውን ህዝብ ሁሉም ከጌታ የመጣ መጽሐፍ ከተከተለ ድረስ ምን ችግር አለው እያሉ ያምታታሉ ይላል وإذا خلا بعضهم إلى بعض ከፊሉ ወደ ከፊሉ ሲገለል ደግሞ ማለት እነሱ ብቻቸውን ሙስሊሞች ታዛቢ በሌለበት ቦታ ሲገናኙ ደግሞ እስበሳቸው ይወቃቀሳሉ ምን ብለው ቃሉ አቶ ሀጅስ ነው ቢማፈታ አላህ አለይኩም እናንተ አላህ ቀደም ሲል የተፈተላችሁን እውቀት ለምን ነው ለነዚህ ለሙስሊሞች የምትነግሯቸው ብለው ይወቅሳሉ አክራሪዎችና ለዘርተኞቹ ማለት ነው አንዳንዶቹ በምንም አይነት ሙስሊሞች ጋራ ግንኙነት ማድረግ የለብንም ከሱ ምንም ነገር መስማት የለብንም ብሎ የባሰባቸዋሉ። አንዳንዶቹ እንደዚህ መግረር እኮ አያስፈልግም በስልት ቀስ ብለን እንደውም በእነሱ ብዙ ያልተማሩ ስላሉ ሸክ እንዲገባባቸው ብቻ እየፈጠር እኛም እኮ እንደናንተው የአላህ ኪታብ ነው የምንከተለው እኛም ጸሎት እናደርጋለን እንሰግዳለን እንጾማለን ምን ነው ልዩነቱ የዝምሮ ዘረኝነት እኮ ነው እያል ብናምታታ ብዙዎች ወደ ወደኛ ሊመጡ ይችላሉ እና ስልታዊ አካር ነው ይሄና እናንተ ግን አክራሪዎች ናቸው እያሉት በሳቸው ይጎነታተላሉ በስልት ነው የተለያዩት ሁላቸውም ግን በተንኮል አንድ ናቸው ማለት ነው እና ከፊሉ ወደ ከፊሉ እንትን በሚል ጊዜ እኛም እናውቃለን እኮ የመጨረሻው ነብይ እንደሚመጣ ታንተ በፊት ያውቃለሁ ተውራት ተናግሯል ይላል ማለት ነው ግን የዓለም ነብይ ሳይሆን የአረብ ነብይ ነው የሚመጣው ይላል እኛ ግን መጀመሪያ አበክሮ ጌታ የላከልን እኛን ስለመረጠን ነውና እኛንን ህጋዎች ነው ዝም ብሎ የኛ ቋንቋ ለማይገባቸው ለኋላ ቀረኝ ለግመል ረኞች ብቻ የመጣ ንዑስ ነብይ ነው ይሏል ማለት ነው ያ ጊዜ ያላወቀ ሰው እንግዲህ ግን ይጋባ ምክንያቱም የሥራ ልምድ አላቸው እውቀት አላቸው ማስረዳት ይችላሉ እንደዚህ ለማድረግ ለምንድን ነው ሌሎች አክራሪዎች ግን መጀመሪያውንም ነብይ የሚባል እንዴት አረብ ይወጣል የሚለውን መቀበላችሁ ስህተት ነው ራሳችሁ መረጃ ሰጣችኋል ይላሉ ደግሞ ሌሎቹ ማለት ነው የአረብ ነብይ ይመጣል የሚሉት እንግዲህ ትንሽ የተሻለ ልዝርተኛ ናቸው ከደቡት እንጂ ስልጣኑን ነብይ በመሰረቱ እንደሚመጣ መሰከሩ ማለት ነው ሌሎቹ ግን ይሄንን ለምን ትላላችሁ ይሄንን የመጨረሻ ነብይ እንደሚመጣ ከእስራኤሎች ከነገራችኋቸው መረጃ ቀበላችኋቸው ማለት ነው አላህ ያሰጣችሁን መረጃ ለምንድን ነው ለጥላት የምትሰጡት ብለው ይቆጣቸዋል ማለት ነው ፈተአላህ አለይኩም ማለት አዕለመኩም الله بالتوراة በተውራት በእንጂል ያሳወቃችሁን ሚስጥር ለምን በመጠን ሲሆን ለነሱ ትነግራላችሁ ለምን ይህን ካረጋችሁ ይሐጅኩም ቢሄ እንደረብኩም ጌታችሁ ዘንዳ ነገ ይከራከሯችኋል እናንተ ራሳችሁ የመጨረሻ ነብይ ከሌላ ዜጋ ሊመጣ ይችላል ብላችሁ ነግረ ነግራችሁናል ብለው ጌታ ፊት ሊከሷችሁ ምን ሊበቃችሁ ነው ይላሉ ማለት ነው ስለዚህ ሰው ልጅ ብልጥ በሆነ ቁጥር ጅል ይሆናል ማለት ነው አላህ ጠበቆቹ ታነገሩት አያውቅም ማለት ነው አሁን እኮ እናንተ የመጨረሻ ነብይ ይመጣል ብላችሁ ተነግራችኋቸው ሙስሊሞች ነገ ጌታ ፊት ያጋልጡናል እሱ ራሱ የመጨረሻ ነብይ ይመጣል ብሎ ገሌ ነግሮኛል ሲል ምን ይበቃል እሱ ካልከሰሰ ግን አላህ አያውቅም ይህን ነገር ማለት ነው እንደ ረቢኩም ጌታችሁ ዘንዳ ይከራከሯቸዋል በሰጣቸዋቸው መረጃ አፈላታችሁን ሱአተ ሱሩፊኩም ይሄ አሰራራችሁ ስተት ምን ያህል አስቀያሚ እንደሆነ አይገባችሁም በገዛጃችሁ ራሳችሁን ራሳችሁ አደጋ ውስጥ ጨምራላችሁ ብለው ይጮውባቸዋል ማለት ነው እነዚህኞቹ ግን አይ እንደዚህማ ማለት ምንም ቢሆን ተውራት የመጨረሻ ነብይ ተሌላ እንደሚመጣ ተናግሯል እንዴት እንዲህ ሊሆን ይችላል እና በመሰረቱ እንዳውም ሌላ ሊመጣ ይችላል ግን እኛን አይመለከተንም ሌሎቹ ዲል ያልደረሳቸውን ነው ብለን እንድንከራከር ነው የሚሻለው እያሉ ይጓተታሉ ግን ሁለቱም ስተተኞች ናቸው አካዳቸው ለእንጂ ማለት ነው አወላ ያለሙን አላህ ለዚህ መልስ ለመሆኑ እነዚህ ሰዎች አይገባቸውምን አን አላህ አላህ Subhanahu Wa Ta'ala ያለሙ ማ ይስሩን እነሱ ምስጥር አርገው ደብቀው የሚይዙትንና ይፋ አርገው የሚያውጁትን ነገር እኩል አርገው እንደማያውቅ አይገባቸውምን እንግዲህ ሙስሊሞቹ እነዚህ ሰዎች እንደ ብለው ነበር ብለው ለኔ ታላቀረቡልኝ አጀንዳ እኔ አላውቅም ማለት ነው እኔ ደግሞ በአለም ደረጃ የሚደበቀውንም ይፋ የሚደረገውንም አውቃለሁ ይህ አልገባቸው ምን በል እንደዚህ የሚሉትን ሰዎች ይችላል هذا وصلى الله وسلم على النبي والى اللقاء